መያዝ ያለባቸው ነገር ስለሆነ መዳፍን ሶስት ጊዜ ማጠብ መጀመሪያ ውዱ ስናደርግ መዳፍን መጀመሪያ ሶስት ጊዜ ማጠባችን ዋጅብ ነው ወይ ሱና ነው ሱና ነው ኢጅማዕ አልዑለማ አለበት ሱና ለመሆን እጅማ አለበት ሱና ነው የመጀመሪያ ሶስት ጊዜ የምንታጠበው እሺ መግመዷና አስቲንሻቅ መጉመጥመጥና በአፍንጫችን መጠቀም ዋጅብ ነው ሱና ነው ዋጅብ ነው ቢደሊል ማዳ መረጃችን ምንድን ቁርአኑ ቁርአኑ ሲጀምር የጀመረው ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ፈግሲሉ ውጁሃኩም ብሎ ነው እንጂ የጀመረው ፈመብኒዱ ወስተንሽቁ የሚል የለም ይህን በጣም ያዙ ብያቸዋለሁ። ምን ምን ነበር ደላችሁ? መጀመሪያ ደሌላችሁን አምጡ። የወጅብ አልበላችሁ መጀመሪያ ደላችሁ ነው። አንደኛ ነብዩ አለይሂ ሰላቱ ወሰላም ኢዛ ተወባከ ፈመድሚድ ብለዋል። ሁለተኛ ዋጅብ ለመሆኑ ትዕዛዝ አድርገዋል። ሁለተኛ ነብዩ በህይወታቸው ውዱ ባደረጉ ቁጥር ተተውት አያውቁም። ዋጅብ ነው ብለን እንወስዳለን። እንደዚህ ዋጅብ አይደለም የሚሉት ሰዎች ፈግሲሉ ውጁሃኩም ብሎ ነው የጀመረው ካሉ ምን እንላለን? ፊት ሁለት አይነት አስተጣጣብ አለ። አፍና አፍንጫ ራሱ ከፊት ይመደባል። አስተጣጠቡ ውስጣዊና ውጫዊ። ውጫዊ ገጽታ ፊት አለ፣ ውስጣዊ አለ። አፍና አፍንጫ ብለን እንመልስላቸዋለን ኢንሻአላህ። እሺ። ሶስት ሶስት ጊዜ ማድረግ ዋጅብ ነው ሱና ነው እ አንዳንድ ጊዜም አለ፣ ሁለት ሁለት ጊዜም አለ፣ ሶስት ሶስት ጊዜም አለ። ፊትህን ሶስት፣ እጅህን ሶስት፣ እግርህን ሶስት ማበስ አንድ ጊዜ ብቻ ነው። አንዳንድም ማድረግ እንችላለን። ፊትን አንድ ጊዜ፣ እጅን አንድ ጊዜ፣ እግርን አንድ ጊዜ ማድረግ ይቻላል። ፊትን ሶስት ጊዜ፣ እግርን ሁለት ጊዜ፣ እጅን እያደረግንም ተሹሽን ማድረግ ይቻላል። ችግር የለም። አንዳንድ ማድረግም ሁለት ሁለት ማድረግም ሶስት ሶስት ማድረግም ከሶስት በላይ ግን አይፈቀድም። ራስ ማበስ ስንት ጊዜ ነው ያለው? አንድ ጊዜ። አንድ ጊዜ ብቻ ነው የሚታበሰው። ሲታበስ ግማሽ ነው የሚታበሰው፣ ሙሉ ነው የሚታበሰው። <clears throat> ሙሉ ነው የሚታበሰው። ከምን አገኘን? ከምን አገኛችሁት ሙሉ ለመሆን እ ራሱ ቁርአኑ ፈምሰሑ ቢሩኡሲኩም ራሶቻችሁን አብሱ ነው እንጂ የተባለው ከፊል ራስ አልተባለም። ሙሉ ነው ሁለተኛ ነብዩ አለይሂ ሰላቱ ወሰላም ፈበደአ ቢሙቀደሚ ረእሲ فذهب بها الى قفا ثم رجع الى المكان الذي بدأ منه በሁለቱም እጃቸው ማለት ነው። ዋጅብ ዋጅቦችን ምክንያቱም እሺ ጆሮአችንን ስናብስ አዲስ ውሃ እንጠቀማለን ወይንስ ራሳችን ያበስንበትን በዛው ነው ምን ጆሮአችን የምናብሰው? የቱ ነው ሰህ ነበር እናብስና ለራሳችን አዲስ ዋን ይዘን ዋን ይዝና ካበስን በኋላ እዚሁ ጆሮአችን ነው የምናብሰው። አዲስ ውሃ ይዟል የሚለው እ ምንድን ነው የበይሐቅይ ሪዋያና የሙስሊም ሪዋያ ብለን አልተነጋገርንም። የበይሐቅይ ሪዋያ ምንድን ነው የሚለው አላያችሁትም ማለት ነው። ነብዩ አለይሂ ሰላቱ ወሰላም ለራሳቸው ለራስ ማበስ ከተጠቀሙት ውሃ ውስጥ ለእንትናቸው ለጆሮአቸው አዲስ ውሃ ይዘዋል ነው የሚለው አይደል? እሺ የሙስሊም ደግሞ ምንድን ነው የሚለው ከእጃቸው ውጭ ለራሳቸው አዲስ ውሃ ይዘዋል። የትኛው ነው ነው አልኳቸው? ሶሒሁ የሙስሊሙ ነው። ጆሮ ከራስ ስለሚመደብ ለጆሮ አዲስ ውሃ እንጠቀምም። አዲስ ውሃ ሳይሆን የምንጠቀመው ለራሳችን እንደዚህ ካደረግን በኋላ በዛው ነው ጆሮአችን የምናብሰው። ሀዳ ሆ صحيح ሰሒሁ ይሄ ነው። ግን አዲስ ውሃ ሰው ቢጠቀም ችግር የለም ክልክል ነው ማለት አይደለም። ወላኪን ሱናውን ያገኛል በዚህ ነው። እሺ ሌላ ምን ነበር? ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم اذا توضؤتم ፈብደኡ ቢመያሚንኩም ውዱ ስታደርጉ በቀይ በቀኞቻችሁ ጀምሩ ይላል። በቀይ በቀኝ ቀኝ ማስቀደም ዋጅብ ነው ስና ነው እ ለምሳሌ ከቀኝ እጄ በፊት ግራ እጄን አጥቤ ቀኝ እጄን ባጥብ ወይም ግራ እግሬን አጥቤ ቀኝ እግሬን ባጥብ ይቻላል አይቻልም? ውዱ ይቻላል። ውዱ ሱና ነው ሱና ነው። አንድ አካል ናቸው። እጅ እንደ አካል እንዳንድ አካል፣ እግር እንዳንድ አካል ነው የሚቆጠረው። ሁለቱም ማቀዳደም ቀኝ ጉንጭንና ግራ ጉንጭን እንደማቀዳደም ምንም ችግር የለውም። ወላኪን በቀይ በቀኝ መጀመሩ ከነብዩ አለይሂ ሰላቱ ወሰላም ስለተገኘ አፍዶል ነው። እሳቸውም ራሱ ሲናገሩ እዛ ተወበእቱም ፈብደኡ ቢመያሚኒኩም በቀኝ በቀኛችሁ ጀምሩ ብለዋል። በቀኝ እንጀምራለን። ወላኪን ለው በደአ አሐዱ ሚና ቢዩስራሁ በግራው ቢጀምር ችግር የለም ችግር የለም። ሱና ነው፣ ዋጅብ አይደለም። ውዱእ አይበላሽም ማለት ነው። እሺ ገባችኋል? እሺ የት ላይ ነው ያቆምነው? የት ነው ያደረሰን? وعن جابر بن عبد الله جابر بن عبد الله ابدأوا بما بدأ الله به قرتنوال እሺ ቢስሚላህ الرحمن الرحيم ለፍዘል ኸበርና ለፍዘል አምር ታውቃላችሁ? ኸበርና አምር ማለት ምን ምን ነበር? ነብዩ አለይሂ ሰላቱ ወሰላም ምን አሉ? እብደኡ ቢማ በዳ አላሁ ቢሂ ምን ማለት ነው? ሐጅ ላይ ነው ነብዩ አለይሂ ሰላቱ ወሰላም ጧፍ ከተደረገ በኋላ ሰዕይ በይነ ሶፋ ወል የሚደረግበት አለ። ምን አሏቸው? እብደኡ ጀምሩ ቢማ በዳ አላሁ ቢህ አላህ በጀመረበት ጀምሩ። ሰዕያችሁን ሰባቱን መመላለስ ማለት ነው በሁለቱ ተራሮች መካከል አላህ በጀመረበት ጀምሩ አሏቸው። አላህ የጀመረው ምን ብሎ ነው? እነ ሶፋ ወል ተብሎ ነው የጀመረው። ስለዚህ ከሶፋ ተነሱ አሏቸው። ከሶፋ ወደ መርዋ ከመርዋ ወደ ሶፋ ከሶፋ ወደ መርዋ ተመላለሱ አላቸው። የምትጀምሩት አላህ በጀመረበት ነው። እነ ሶፋ እዚህ ቦታ ላይ የመጣው ለምንድን ነው ብለናል? አላህ በጀመረበት ጀምሩ። ውዱኡም ላይ ፈግሲሉ ውጁሃኩም ነው ያለው። በፊት እንጀምራለን ማለት ነው። ፈግሲሉ ውጁሃኩም ብሎ ነው አይደል የጀመረው? በፊት ነው የምንጀምረው። እጃችንን አጥበን እንደገና ፊታችንን አንታጠብም። ፊታችንን አጥበን እጃችንን ከዚህ በኋላ ራስ ማበጥ ከራስ ማበጥ ቀጥሎ እግር ማጠብ ነው ቁርአኑ ተራውን ያስቀምጠው። በዚህ ነው እብደኡ ቢማ በዳ አላሁ ቢ፣ ቅደም ተከተሉን ጠብቁ። ለቀኝና ለግራ ብቻ እንዳታደርጉ። ቀኝና ግራንም የሚያስይዛል ግን ቅደም ተከተሉ ዋናውን ያስይዛል። ግራና ቀኝ ግን ማስቀዳደሙ ችግር የለም፣ ሱና ነው። ቀይ ቀኝ ማስቀደሙ ሱና ነው። ابدؤوا ጀምሩ ነው ያሉት። ወይም ደግሞ ራሳቸውን ፈርስት ፐርሰን አድርገው أبدأ بما بدأ الله به አላህ በጀመረበት እጀምራለሁ እኔ ሳየን አሉ። ራሳቸውን ነገሩን፣ እኛ ደግሞ እሳቸውን አይተን ነው መሄድ ያለብን። እሳቸው በሶፋ ከጀመሩ እኛም በሶፋ እንጀምራለን። በቀኝ ጀምሩ ካለ በቀኝ እንጀምራለን ማለት ነው። አብደኡ ቢማ በደ አላሁ ቢክ ወአንሁ ከራሱ ከጃቤር ነው። ቅራታችን ከዚህ ነው የሚጀምረው። وعنه قال كان النبي صلى الله عليه وسلم ነብዩ عليه الصلاة والسلام ነበሩ። ኢዳ ተወበአ ውዱ ሲያደርጉ ነብዩ عليه الصلاة والسلام አዳረ ያዞሩ ያሽከረክሩት ነበር። አልማ ውሃውን አላሚር ፈቀይሂ በዚህ በክንዳቸው ላይ ያሽከረክሩት ነበር። ውሃው እንደዚህ ያደርጉና ይከተሉታል። ይከተሉት ነበር ውሃውን። ዝም ብሎ እንደዛ አድርገን እዛ አይለቀቅም። ውሃውን አፍሰህ እንደዚህ አይለቀቅም። ውሃውን ተከተለ አዳረ። ነብዩ ውሃውን ያሽከረክሩት ነበር አላሚር ፈቀይ በዚህ በእጃቸው ላይ ማለት ነው፣ በክንዳቸው ላይ ያዞሩት ነበር፣ ያሽከረክሩት ነበር። አዳረ ማለት ማሽከርከር ማዞር ማለት ነው። ውሃውን ይከተሉታል በዚህኛው እጃቸው። ካነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ። ኢዛ ተወደአ ውዱእ ሲያደርጉ አዳረ ያሽከረክሩ ነበር። አልማ ውሃውን አላሚር ፈቀይህ በክንዳቸው ላይ ማለት ነው። የተከተለው አخرجه الدارقطني باسناد ضعيف ሰነድ ضعيف ነው ولكن الحديث صحيح ሐዲሱ صحيح ነው ሰነዱ ضعيف ነው ሐዲሱ በሌሎች ሐዲሶች እንትን አብት ወይንም ድጋፍ አግኝቷል በሌሎች ሐዲሶች ይጠገናል ሶሒህነት ደረጃ ይደርሳል ሐዲሱ በጣም ጠንካራ ሐዲስ ነው በሌላ ሰነድ ተጠግኖ ማለት ነው እቺ ሰነድ ግን ብቻዋን ራቁቷን መረጃ ትሆን ሌሎች ሐዲሶች ጋር ተደምሮ ነው የዚሁኑ አይነት የዘገቡ ሌሎች ሐዲሶች አሉ እነዛን ሐዲሶች አንድ ላይ ስናደርግ ስናስቀምጣቸው አቅም ያገኛል። ስለዚህ ዋጅብ ባይሆንም ውሃ ብዛት ካለ ችግር የለም ማሽከርከሩ። ዋናው ነብዩ አለይሂ ሰላቱ ወሰላም ውሃውን በዚህኛው የሚከተሉ መከተሉ አይደለም የተፈለገው መዳረሱ ነው። መዳረስ ከሆነ ደግሞ ውሃ ብዛት ካለ ብትለቀው ችግር የለም ይዳረሳል ካለ አይወጅብም። ደልክ መፈግፈግ አይወጅብም። ከኋላ ቀጠለ መከተሉ ውሃ ትንሽ ከሆነ ትከተላታለህ ለማዳረስ። ውሃ ብዙ ከሆነ ግን ሶስት ጊዜ እንደዚህ ብትለቀው ትችላለህ። መፈግፈጉ ዋጅብ አይደለም። ዋናው መዳረስ ነው። ተጓባል وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ምን ይላሉ ላ ውዱአ ውዱእ የለውም ሊመን ለም የዝኩር እስመ ላህ አለይህ ቢስሚላህ ብሎ ያልጀመረ ውዱእ የለውም አሉ ነብዩ አለይሂ ሰላቱ ወሰላም አخرجه አህመድ አህመድ ዘግበውታል ወአቡ ዳውድ አቡ ዳውድም ዘግበውታል ወብኑ ማጃ እብኑ ማጃም ዘግበውታል በእስናድን ضعيف ደካማ በሆነ ሐዲስ ሰነዱ በጣም ደካማ ነው በጣም ደካማ ሰነድ ነው ይሄ ሰነድ والترمذي عن سعيد بن زيد الترمذي ذكر خالف سعيد بن زيد وابي سعيد النحوه وقال احمد لا يثبت فيه شيء في حادث اي رغاغتم تقبلنت يلهم بلوا احمد ذكروتال جن ضعيفنتهم نغرونا هذا سو ضعيف ولكن من بعض العلماء من صحها فهنا بلوا يتقبلوا السوت ውዱ ቢስሚላ ካለ ለውዱ አይሆንለትም ማለት ሙሉ የተሟላ ውዱ አይሆንለትም ማለት እንጂ አስለፍ ሲሐን አይደለም ያሉት ሙሉ በሙሉ ውዱእ ተቀባይነት የለውም ማለት ሳይሆን ውዱእ የተሟላ ውዱእ ደስ የሚል የሚማርክ ውዱእ ደስ የሚል ተቀባይነት ያለው ጥሩ የተሟላ ውዱእ አይሆንም ማለት እንጂ ጭራሽ ውዱእ አይሆንም ማለት አይደለም። ቢስሚላህ ያላለ ብለው ተቀብለውታል። ሶሒህ ነው ያሉት ሰዎች ኢማሙ አህመድ ዋጅብ ነው ያሉት ቢስሚላህ አርራህማን አርራሂም ማለት ሌሎች አይማዎች ግን አይወጅብም ያሉት ማለቱ ጥሩ ነው። ቢስሚላህ ቢስሚላህ ማለቱ ጥሩ ነው። ተፍሲረን አላ ሲሐቲ ሶሒህ ነው እንበል እንቀበለውና ሐዲሱን ቢስሚላህ ቢስሚላህ ብሎ ማለት በውዱ ጊዜ ጥሩ ነው። ቢስሚላህ ማለት ግን ዋጅብ ነው አንልም። ኢማሙ አህመድ ብቻ ዋጅብ ነው ብለዋል። እሳቸውም ራሱ ዋጅብ ነው ብለው ይሄ ሶሂህ የሆነ ሐዲስ አላገኘውም እስካሁን ድረስ ብለዋል። ዋጅብ ነው ብለዋል። ኢህዳ ቀውለይ ዋጅብ ነው ቢስሚላህ አርራህማን ራሂም ያሉት ኢማሙ አህመድ ብቻ ናቸው። ሌላ ዋጅብ ነው ያለ የለም። ቢስሚላህ አርራህማን ራሂም ማለት ላ ውዱአ ውዱእ የለውም ሙሉ ውዱእ ማለት ነው። ነብዩ አለይሂ ሰላቱ ወሰላም አንድ የሚሉት አባባል አለ ላ አሐዱኩም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ አንዳችሁ አያምንም ለራሱ የሚወደውን ለወንድሙ እስካልወደደ ድረስ ይላል። ይሄ ማለት أصل الإيمان ን አይደለም። ለምን ሌላ ቦታ الإيمان ሲተፍም أركان الإيمان ስንት ነው? ስድስት ነው። ስድስቱ ውስጥ ለራስ መውደድን ለወንድም መውደድ የሚባል ሰባተኛ አርካን የለም። ولكن لا يؤمن أحدكم ማለት أي لا يكون إيمان أحدكم أكمل الإيمان። የተሟላ ኢማን አይሆንም ለራሱ የሚወደውን ለወንድሙ እስካልወደደ ድረስ እንደሚለው ሐዲስ ነው። ላውዱአ ማለት አይ ላውዱአ ላ የኩኑ ውዱኡሁ አክመለ ማለት ነው። ሙሉ ውዱእ አይኖረውም አንድ ሰው ምን እስካላለ ድረስ ቢስሚላህ የሚለውን ቃል እስካልተጠቀመ ድረስ ቢስሚላህ ነው ማለም ይዝኩሪ ስመላህ አለይህ ውዱ ላይ ቢስሚላህ የሚል እስካልጨመረበት ድረስ የተሟላ ውዱ አይኖረውም ነው ያሉት። ኢማሙ አህመድ ብቻ ናቸው ዋጅብ ነው ያሉት ብያቸዋል። እነ ኢማሙ መሐመድ ብን አብዱል ወሃብን ይቀበሉታል። ማለት አለበት አንድ ሰው ይላሉ ሲጀምር። መጠቀማችን ግን ጥሩ ነው፣ ተጠቀሙት ሱናና ሱናና ፈርድ አይጠየቅም። እሺ እኛ አህካም እየቀራን ስለሆነ ለዕልም ነው። ይሄ ዋጅብ ነው፣ ይሄ ሱና ነው፣ ይሄ ፈራኢድ ነው ምናምን የምንለው ምክንያቱም ደረጃ አለው አይደል? እስላም ኢዝ ኖት ሆሪዞንታል ላይን አት ኢኩዌቲንግ ኢዝ ኢኳል የሚሉት ማለት ነው። ምን ማለት ምን አለ? ዜር ኢዝ አን ኦብሊጌሽን አለ አይደል? እንደዛ እንደዛ ማለት ነው። ዝም ብሎ ተመሳሳይ ነገር አይደለም። ዋጅብ አለ፣ ፈርድ አለ፣ ሙስተሐብ አለ፣ ምን ምን ምን ይላል ያ ደረጃ ላይ ራሱ ይባላል። ራሱ እንደሌላ አድርገው ነው ይሄንን ሐዲስ እንደሌላ አድርገው ነው ይሄንን ሐዲስ እንደሌላ አድርገው ተጋብተናል እዚህ ላይ ገብታችኋል بسم الله الرحمن الرحيم أيوة وعن طلحة بن مصرف عن أبيه عن جده طلحة بن مصرف وعن طلحة ابن مصرف طلحة ابن مصرف هو أبو محمد أبو عبد الله طلحة የሚባለው ነው ابن مصرف عن أبيه ከአባቱ عن جدي አባቱ ከአያቱ ይዞ ማለት ነው ለዚህ ከአያት የቤተሰብ ሐዲስ ይባላል እንደዚህ አይነት ሐዲስ طلحة ابن مصرف ከአባቱ አባቱ ከአያቱ አያቱ ከነብዩ የቤተሰብ ሐዲስ ሶስት ደረጃ ከቤተሰብ የአንድ ቤተሰብ ሐዲስ ነው ቃለ ራአይቱ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩን ዐለይሂ ሰላቱ ወሰላም አይቻለሁኝ ብሏል አባቴ ከአባቴ ይዞ ከአያቴ እያለ ነው አያቱ ከነብዩ ይዞ ማለት ነው የፍሲሉ ነብዩ ሲነጣጥሉ አይቻለሁ በይነል መድመዶቲ መጉመጥመጥንና ወልስቲንሻቂ በአፍንጫ ውሃ መምጠጥን ለያይተው ሲጠቀሙ አይቻለሁ ብሎ አያቴ ለአባቴ ነግሮት እኔ ደግሞ ከአባቴ ይዤ እያለ ነው ወልሐቱ እብኑ ሙስተፈል ፈስለን መድመዳ ወልስቲንሻቅ ነው ጀምዕና ፈስል ነው የምንቀረው አሁን ጀምዕና ፈስል ፈስል ማለት ከአንድ እፍኝ ላይ አፍንጫንና አፍን አለመካፈል ማለት ነው ለአፍንጫ ራሱን የቻለ ዝግነ ሐዲስ ውሃ ለአፍ ለብቻው ለአፍንጫ ለብቻው ማለት ነው ፈስል ማለት ጀምዕ ማለት ደግሞ ከአንድ ከፍ ላይ ለሁለቱም ማካፈል ትዘግንና ትላለህ እዛው ላይ የተረፈው ለአፍንጫ ማለት ነው ይሄ ጀምዕ ይባላል ሀዳሁ አውላ ይሄ ነው ሶሒህ ሙተፈቅ ዐለይህ ሐዲስ ያለበት ፈስልም ይቻላል ጀምዑም ይቻላል ወላኪን الجمع አውላ لأن حديثه أصح الحديث በቃ ሙተፈቅ ዐለይህ ስለሆነ ይሄንኛውን ራሱ ضعيف አድርገውታል የጦልሐተ ምን ሙፈርሽ ضعيف አድርገውታል ወላኪን እንጠቀመዋለን ችግር የለም ጀምዕና ፈስል ገብቷችኋል አይደል? ይሄ ፈስል ሲያደርጉ አይቻለሁ። ፈስል ማለት ሁለቱም መነጣጠል ማለት ነው። በስ አን ትዘግንና ላፍህ ሌላ አዲሷ ተወስና ላፍንጫ ዘግነህ ላፍህ ዘግነህ ላፍንጫ ዘግነህ ላፍህ ዘግነህ ላፍንጫ ማለት ነው። ሶስት ላፍንጫ ሶስት ላፍህ ከፈለክም ሶስት ጊዜ ላፍህ አንድ ሶስት ላፍንጫ ሌላ ሶስት እንደዚህም ትችላለህ። ወይም ደግሞ አንድ ላፍህ አንድ ላፍንጫ አንድ ላፍህ አንድ ላፍንጫ ይህም ትችላለህ። ችግር የለም። ተሹሹም ይቻላል። ይሄ ፈስል ነው። ይሄ ፈስል ነው። ፈስል ማለት አንድ እፍኝ ላፍንጫ ለብቻ ላፍህ ደግሞ ለብቻ ማለት ነው። ፈስል ማለት ፈስል ማለት ጦልሐተ ብን ሙፈረሽ የዘገበው ሐዲስ ነቢዩን ዓለይሂ ሰላቱ ወሰላም አይቻለሁ እያለ ነው አያቱ ይፈስሉ ነጣጥለው ሲጠቀሙ በይነል መግመዶቲ መጉመጥመጥንና ወለስቲንሻቂ በአፍንጫ መምጠጥን ለየብቻ ሲጠቀሙ አይቻለሁ። ራሱን በቻለ እፍኝ ማለት ነው። ይሄ አኽረጀሁ አቡ ዳውድ ቢስናድን ضعيف ሰነድ ضعيف በሆነ ሐዲስ አቡ ዳውድ ዘግቦታል። እሱም ضعيف ያደርጉበታል ያን ሐዲስ ضعيف ያደርጉበታል ወላኪን ይስተኽላል እንጠቀምበታለን ይቻላል ፈስሉ ግን ለኢኮኖሚ ሲባል ይላሉ ውሃውን ለመቆጠብ ሲባል ጀምዑ ይሻላል ነው የሚሉት ውሃ ለመቆጠብ ሲባል ጀምዑ ነው የሚሻለው እንደውም ራሱ ውሃ ለመቆጠብ እንኳ ባይሆንም ባይሆንም እንኳ ያንኛው ነው ሙተፈቅ አለይ ነብዩ አለይሂ ሰላቱ ወሰላም ብዙ ጊዜ የተጠቀሙት እሱ ነው وعن علي رضي الله تعالى عنه في صفة الوضوء علي ابن ابي طالب ስለ ነብዩ አለይሂ ሰላቱ ወሰላም ውዱእ አደራረግ ሲናገሩ መድመዷ ላይ እንዲህ ይላሉ ثم ተመድመዷ መድመዷ አደረጉ ተግመጠመጡ ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ ወሰለም ወስተንሰረ በአፍንጫቸው የሚያስገቡትን አስወጡ ሰላተን ሶስት ጊዜ ይላል ሶስት ጊዜ እስቲንሳርና እስቲንሻቅ ምንድነው ልዩነታቸው ሳሌህ እስቲንሳር ምን ማለት ነበር ما هو الاستنثار وما الفرق بين الاستنثار والاستنشاق ምንድነው ልዩነታቸው? استنشاق ማለት መምጠጡ ነው። استنثار ማለት ማውጣቱ ነው። استنثار ን ብቻ ብንጠቀመው ሁለቱንም እናገኛለን። እስተንሰረ ረሱሉላህ ሰለላሁ ዐለይሂ ወሰለም ከተባለ ውሃ መጥቶ አስወጡ ማለት ነው። መጥቶ ማስወጣት እስቲንሳር ይባላል። እስቲንሻቅ መምጠጡ ብቻ ነው። ثم ተመድመዶ ነብዩ ተጉመጠመጡ ሰለላሁ ዐለይሂ ወሰለም ወስተንሰረ አፍንጫቸውን አስገብተው አስወጡ። ሰላተን ሶስት ጊዜ ሶስት ጊዜ አንዷን መዳፍ ሶስት ጊዜ ሊሆን ይችላል። ሶስት ጊዜ አንድ ጊዜ ብቻ ዝግ በአንድ ስም ይሄን አድርገህ በአፍንጫም ሶስት ጊዜ ከዚሁ መሳ ከአንድ ስኝም ይሆናል። ወይም ከተፈለገ ደግሞ በሶስት ስኝም ይገኛል። አንድ ስኝ እናነሳና ላፍ ላፍንጫ፣ ሌላ ላፍ ላፍንጫ፣ ሌላ ላፍ ላፍንጫ፣ ሶስት ጉርፋ ይሆንልናል ማለት ነው። ሶስት ዘግነን አንዳንድ ነው ግማሽ ግማሽ ማለት ነው። ወይም ካንዱ እፍኝ ራሱ ሶስት ማድረግ ይቻላል። አፍንጫም ላፍ ባንድም ተገይቷል፣ በሁለት ጉርፋም ተገይቷል፣ በሶስት ጉርፋም ተገይቷል። ጀምዑ ራሱ ገባችሁ አገባችሁ ثم ተመዝመض ነብዩ አለይሂ ሰላቱ ወሰላም ተግመጠመጡ ወስተንሰረ በአፍንጫቸው ማጥተው አስወጡ ሰላሰን ሶስት ጊዜ ዩመድምዱ መድመዱ ያደርጋሉ ወየንስ ወየንሱሩ አፍንጫቸው ማስገብተው ያቆጣሉ። ሚነል ከፍል ለዚ ከዛ እፍኝ የእኹዙ ምንሁ ውሃ በያዙበት እፍኝ ሚነል ከፍሲ ከዛው መዳፍ ማለት ነው። አለዚ ያ መዳፍ የእኹዙ ምንሁ ውሃ በተቀበሉበት መዳፍ ከአንድ መዳፍ ሁለቱን ይጠቀማሉ ለማለት ፈልጎ ነው አገላለጽ። ከአንድ መዳፍ ለሁለቱም አንድ እፍኝ ላፍ አንድ እፍኝ ላፍንጫ ይሄ ፈስል ነው። ከአንድ እፍኝ ላይ ላፍም እንጫ ያካፍላሉ ማለት ነው። ከአፍንጫ ወደ አፋ አይመጣም። ይሄ ቆሻሻ ነው። መጀመሪያ አፍ ዘግነ አፍንጫን አስቀድመ ወደ አፋ አይመጣም ይሄን አያዝም ሸርዑም አያዝም እንደዚህ አጸያፊ ነገር ግልጽ ነው ገብቷችኋል እየመጣ ነው አዛል ያለ وعن عبد الله بن زيد رضي الله تعالى عنه ዩመድሚዱ ወየንሱሩ መድመዷ አደረጉ ነብዩ አለይሂ ሰላቱ ወሰላም ወየንሱሩ በአፍንጫቸው ማስገብተው ያስወጡ ነበረ ሚነል ከፊል ከዛው ከአንድ መዳፍ አለዚ እኹዙ ሚንሁማ ውሃ ከያዙበት መዳፍ ከአንድ መዳፍ ላፋቸውም ላፍንጫቸውም ይጠቀሙ ነበር ነው አኽረጃሁ አቡ ዳውድ ወነሳኢ እነዚህ ሁለቱ የሱነን ባለቤቶች ግበውታል ዋን አብዱላህ እብን ዘይድን ረዲየላሁ ተዓላ ዐንሁ ሐዲሱ በጣም ሰሂህ ሐዲስ ነው وعن عبد الله بن زيد رضي الله تعالى عنه في صفة الوضوء ስለ ነብዩ ውዱእ አደራረግ ሲናገር ይሄንኛው ደግሞ ثم أدخل صلى الله عليه وسلم ነብዩ አስገቡ የደሁ እጃቸውን አስገቡና ውሃ ውስጥ ያው አፍሰው ወጡ ከመድመዶ ከዛ ተጉመጡ ወስተንሸቀ በአፍንጫቸውም ወሰዱ ሚን ከፊ ዋሂደትን ከአንድ መዳፍ ብቻ የፈዓሉ ዛሊከ ሰላተን ሶስት ጊዜ ያደረጉ ይሄንን ይላል ሚን ከፊ ዋ ሚን ከፊ ዋሂደትን ከአንድ መዳፍ የፈዓሉ ዛሊከ ሰላተን ይህንን ሶስት ጊዜ አድርገውታል አለ ሚን ከፊ ዋሂድ መግመዷና አስቲንሻቅ አንድ ላፍ ላፍንጫ ሚን ከፍ ዋሂድ ማለት ይሄ ነው። ከዛ የፈአሉ ሰላተ ሶስት ጊዜ ያደረጉ ማለት ዘግነው ላፍ ላፍንጫ፣ ሌላ ዘግነው ላፍ ላፍንጫ፣ ሌላ ዘግነው ላፍ ላፍንጫ። እፍኙ ሶስት ነው። ጀምዕ አድርገዋል። ጀምዕም ፈስልም አለ። ይህንን ለያይታችሁ ጀምዕና ፈስል ማለት ምንድን ነው? ፈስል ማለት ምን ማለት ነው? መነጣጠል ማለት ነው። ይቻላል አይቻልም? ይቻላል። ሐዲስ አለ የጦልሐ ብኑ ሙፈሪስ ሐዲስ አለ ይቻላል ወለው ካነ الحديث ሰነዱ ضعيف ቢሆንም ይሰራበታል ጀምዕ ከሆነ ሁለት አይነት ጀምዕን ያሳያል ምን ምን የአብደላህ ብኑ ዘይድ እና የአልይ ሐዲስ አይደለም የአልይ ሐዲስ ምን ያስይዛል የአልይ ሐዲስ እና የአብደላህ እብኑ ዘይድ ሐዲስ ከአንድ ጀምዕ ነው አይደል የሚያስበው ሁለቱ ሐዲሶች በተከታታይ ያሉት ሐዲሶች ጀምዕ ነው አይለያይም የአልይ ከላይ ያለው ምን ያስይዛል አንድ ዘግነህ ሶስት ጊዜ ላፈ ሰጠው ከአንድ መዳፍ ላይ ሶስት ጊዜ ትልና የቀረውን ለአፍንጫ ሶስት ከአንድ መዳፍ መጠቀም ትችላለህ። ሶስት ላት ሶስት ላፍንጫ እንጫ ይሄንኛው ሐዲስ ደግሞ የአብደላህ ብን ዘይድ ደግሞ ምንን ያስዛል? አሁንም ጀምዕ ነው፣ ግን እሱኙ ሶስት ነው የሚሆነው። አንድ እንዘግና ላፍ ላፍንጫ፣ ሌላ ሁለተኛ ዘግልን ላፍ ላፍንጫ፣ ሌላ ዘግልን ላፍ ላፍንጫ። ይሄ ማለት ሐዲሱ ሙተፈቅ አለ ቡኻሪ ሙስሊም የዘገቡት። የትኛውን ነው እኛ የምንጠቀመው? የትኛውን ነው የምትጠቀሙት? ፈስሉን ነው ጀምዑን ነው? ጀምዑን ነው የምትጠቀሙት። ኢስቲዕማል ምን ማለት ነው? ከአንድ አፍንጫ ከአንድ እፍኝ ለአፍም ለአፍንጫ መጠቀም ፈስል ማለት ነው መነጣ ማለት ነው። ሌላ አዲስ ላፍ አዲስ ላፍ ብቻ ጀምዑ ስንት አይነት ነው? وعن انس رضي الله تعالى عنه قال قال رسول الله قال راى النبي صلى الله عليه وسلم راى النبي صلى الله عليه وسلم رجلا ነብዩ አለይሂ ሰላቱ ወሰላም አንድን ሰው አዩ ወፊ ቀደሚ እግሩ ላይ ሚስ ቡፍሪ ጥፍር የመሰለ ነገር አለ ለሚሲብ ሁልማ ውሃ ያልደረሰው ቦታ አዩ ደረቅ ማለት ነው ታጥቦ ሲገባ አዩ የሆነ ጥፍር የመሰለ ነገር አስቀርቷል ውሃ ያልነካ ቦታ ማለት ነው ረአ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ተመለከቱ ረጁለን አንድን ሰው አዩ ወፊ ቀደሚ እግሩ ላይ ምስሉ ዝፍሪ ጥፍር የመሰል ነገር አለ እንትን ሁልማ ውሃ ያልደረሰው ቃል ፈቃል ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ እርጅ ተመለስ አሉ ፈአህሲን ወዱአክ በል ውዱህን እንደገና አሳምረህ فأحسن ማለት أسبغ ብለን ከኋላ የቀራነዋል أسبغ وضوءك ያለው ማለት ነው ተመለስ فأحسن وضوءك ውዱህን እንደገና አሳምረህ አድርግ አዳርስ ነብዩ عليه الصلاة والسلام ከዚህ ሀዲስ በመነሳት የተወሰነ part ከቀረ ውዱ ሳይነካው ያልነካው ቦታ ካለ ውዱ አይበቃም አይቻልም ነው ያሉት ሶስቱ አኢማዎች ሻፊዒ፣ ኢማሙ አህመድ፣ ኢማሙ ማሊክ እና ሌሎቹ አይቻልም። ውዱ ጭራሽ ሶላትም ተቀባይነት አይኖረውም። ኢዛ ለም የኩን ጃሂልን መሀይም ካልሆነ ማለት ነው። ኢማሙ አቡ ሐኒፋ ደግሞ መግፉር ለሁ ችግር የለም ትደረግለታል እያሉ ችግር የለም በሌላ ነብዩ አለይሂ ሰላቱ ወሰላም አይሻ በዘገበችው ሐዲስ አለ ቡኻሪ ላይ የተዘገበ ሐዲስ ويل لل አህሎ ተናግረዋል። ይሄን ሰውዬ ካዩ በኋላ እግሩ ያልደረሰውን part ካዩ በኋላ ውዱአችሁን አሳምራችሁ አድርጉ፣ ويل للأعقاب ويل للأعقاب ብለው ተናግረዋል። ተረገዛቸውን እግራቸውን ላላዳረሱ ሰዎች ወየውላቸው ወየውላቸው፣ ወይንም ويل የሚባል ጀሃነም ተረጋገጠ ብለዋል ነብዩ عليه الصلاة والسلام። ሌላ ሐዲስ አለ እግሩን ያልፈለፈለ ሰው በጀሃነም እሳት ይፈለፈላል የሚል ሐዲስ አለ ይላሉ። ወላኪን ሰነዱ ضعيف ሐዲሱን ضعيف ነው። ግን ዋናው ጋቸው ወይሉል ሊል አዕቃብ ያለው በቂ ነው። ቡኻሪ የዘገቡት ሐዲስ። ስለዚህ ማዳረስ አለበት አንድ ሰው ማለት ነው። ማዳረስ አለበት፣ በጥንቃቄ ማድረግ አለበት ማለት ነው። እርጅዕ ፈአህሲን ውዱአክ ተመለስ፣ ውዱህን እንደገና አስተካክለህ አድርግ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄ ጀዋዝን አኽረጀሁ አቡ ዳውድ ወነሳኢ ዘግበውታል። ግልጽ ነው፣ ተግባብተናል። ምን ነበር አብዱል ገፋር እ እ ውሃውን አንድ ጊዜ አሰማው። በቃ አስጠይቀኛለሁ እ እ እ እህ ሽዋኩን መጀመሪያ ትጠቀመዋለች። ሽዋኩን መጀመሪያ ትፈገፍግና ውሃ አምጥታ ሶስት ጊዜ ታደርገዋለች። ችግር የለም። ሱናውን ለማግኘት ነው። አውለው እኮ እንዲጠራልህ ዋናው እንዲጠራልህ ማድረግ ነው። ሶስቷን አስገኛለሁ መጀመሪያ ውሃ ትጠቀማለህ። ከመድመዷ በፊት ዋከን ሰውከ ሌላ ትመጠመጥና እንደገና የውዱ መድመዷ ማድረግ ትችላለህ። ችግር የለም፣ ችግር የለም። ግን ሱናውን ለማግኘት ዋከን ተሰውክና ሶስት ጊዜ ታደርገዋለህ። በጀምዕም ሆነ በፈሱል ይገደል ሱናውን ለማግኘት ወላኪን በጣም ለመጽዳት ከፈለክ ደግሞ ብትጨምር ክልክል አይሆንብህም። ችግር የለም። ያልተዳረሰውን ቦታ ነው የምታዳርሰው። አህሲን ውዱእ ደረቅ ቦታ አለው አይደል? እግሩ ላይ ተመልሶ ሄዶ እግሩን ነው እንጂ የሚያጥበው እንደገና ሀብሎ ከመጥመዱ አይጀምርም። وعنه وعن انس رضي الله تعالى عنه قال كان رسول الله صلى الله عليه وسلم ነብዩ ነበሩ የተወበኡ ውዱ ያደርጉ ነበር ቢል ሙድ በአንድ ሙድ ውዱ ያደርጉ ነበር አንድ ሙድ አንድ ሙድ ማለት ስንት አንድ ሙድ ስንት ግራም ነው ያለው 625 ግራም ወይም ደግሞ ስንት ሊትር ነው ዜሮ ነጥብ ስድስት ሁለት አምስት ወይንም ዜሮ ነጥብ ሰባት አምስት ያደረሱትም አሉ ወይም 750 ሚሊ ሊትር ሁለት ኮካኮላ እና አይደል አንድ ኮካኮላ 300 ሚሊ ሊትር ሚሊ ሊትር ናት አይደል ሁለት ኮካኮላ እና የተወሰነ መጨመር ማለት ነው። ይሄ maximum ነብዩ ውዱ ያደረጉበት ነው። minimum ኡ ስንት ነበር? ሚኒመሙ ይሄ ማክሲመሙ ነው እ ውዱእ ያደረጉበት አነስተኛ የውሃ መጠን ምን ያክል ነበር? የሙድ ሁለት ሶስተኛ ነው አይደል? የሁለት መቶ ሀያ አምስት ግራም ወይንም ሚሊ ሊትር ሁለት ሶስተኛ ማለት ነው። የዛን ሁለት ሶስተኛ አካፍሉ። ሚኒመሙ ያ ነው። ይሄ ማክሲመሙ ነብዩ ውዱእ ያደረጉበት ማክሲመሙ ነው። የተወበኡ ቢልሙድ ነብዩ አለይሂ ሰላቱ ወሰላም ካነ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ ነበሩ ካነ ከሆነ ባህሪያቸው ነበር ነው ብዙ ጊዜ የሚያደርጉት ነው ካነ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ከተባለ የነብዩ አብዛኛ ባህሪያቸው ነው ማለት ነው ነብዩን አየኋቸው ከሆነ የሆነ ነገር ድንገት የታዩበት ወይንም ብዙን ጊዜ የማያሳዩት ነገር ሊሆን ይችላል። ካነ ረሱሉላህ ከተባለ ግን አብዛኛውን ጊዜ የሚያደርጉት አብዛኛው ባህሪያቸው ነው። ነብዩ አለይሂ ሰላቱ ወሰላም ነበሩ የተወበኡ ዱዓ ያደርጉ ነበር ቢልሙዲ በአንድ ሙድ ወይም በሁለት መቶ በስድስት መቶ ሀያ አምስት ሚሊ ሊትር بالمد ويغتسل ይታጠቡ ነበር بالصاع አንድ ቁና إلى خمسة أمداد እስከ አምስት ሙድ ድረስ ከአንድ ቁና እስከ አምስት ሙድ ድረስ አንድ ቁና ማለት أربعة أمداد አራት ሙድ ነው። አራት ሙድ ነው። አንድ አንድ ቁና አራት ሙድ ነው። ከአንድ ቁና እስከ አምስት ሙድ ድረስ አለ። minimum ኡና maximum ኡን የነገረን ነው። አንድ ቁና ማለት አንድ ሰዓት ማለት ስንት ነው? ስንት ሙድ ነው? አራት ሙድ ነው። አንድ ሙድ ስንት ሚሊ ሊትር ነው ያለው? 625 625 ሲባዛ በአራት 2500 ማለት ነው። 2500 ሚሊ ሊትር ወይንም 2.5 ሊትር ማለት ነው። ይሄ minimum ኡ ነው። አምስት أمداد አድርጉታል ካል በአምስት ነው የምታባዙት። በአምስት ታባዙትና 3 ሊትር አካባቢ ማለት ነው ማክሲመም ሻወር ነው። አልገባችሁም? ቁጥር ፈላጭ አይደለም። ሳይንስ ይታሉ ኮስት ይታሉ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የተወደኡ ቢልሙድ ነብዩ ዐለይሂ ሰላቱ ወሰላም በአንድ ሙድ ውዱ ያደርጋሉ። ወቅተሲሉ ገላቸውን ታጠቡ ነበር። ቢሷ በአራት ሙድ ወይንም ደግሞ በሁለት ነጥብ አምስት ሊትር ኢላ ኸምሰቲ አምዳድ እስከ አምስት ሙድ ድረስ እስከ አምስት እስከ አምስት አምዳድ እስከ አምስት ሙድ ድረስ ሶስት ሊትር ምናምን አካባቢ ሶስት ነጥብ ምናምን ይሆናል ማለት ነው። መጨመር ነው ያን ሐዲሱ ሙተፈቅ ዐለይህ ነው። وعن عمر رضي الله تعالى عنه قال قال رسول الله صلى الله عليه وسلم حديثه كعمر የተያዘው ዑመር ሳኒ አልኹለፋ ራሽዲን ከኹለፋ ራሽዲን ሁለተኛው ነው። ከአቡበክር ቀጥለው የነበሩት ኸሊፋ ናቸው። ካነ ናዲረተል ውጁህ ኢዋል ሀዝየተ ታሪክ ሀቅየተ ታሪክ እጅግ ታሪካቸው ማራኪና ታሪካቸው እጅግ ማራኪ የነበሩ ናቸው። መላአል አፋፍ ዓለምን ከአድማስ እስከ አድማስ ድረስ በሕከም በጥበብ ሞልተውታል። ወዐድለን በፍትህም ሞልተውታል። እኒህ ታላቅ ሰው ወካነ ሰፊረ ቁረይሽ የቁረይሾች አምባሳደር ነበር። ፊልጃሂልያ በጃሂልያ ዘመን በጣም ታላቅ ታዋቂ ሰው ነበር። አስለመ ፊዝል ሁጃ በዝል ሁጃ ሰና ሲተ ሚን ንቡዋ ከነቢዩ ዓለይሂ ሰላቱ ወሰላም ነብይነት ከስድስት ዓመት በኋላ ነው እስላምን የተቀበሉት ዑመር። ሸሂደል መሻሂደ ኩሊሃ ሁሉም ጦር አውድማዎች ተሳትፏል ዑመር። ለሁ መሻሂዱ ወፍቱህ ፊል ኢራቅ ወፋርስ የዛሬቱን ኢራቅ ፓሪስን ፋርሻ ወይም ደግሞ የዛሬቱን ኢራን የከፈተው እሱ ነው። ወሻን የሶሪያንና የነ ሊባኖስን የነ ዮርዳኖስን ፓላስታይንን ምድርም የከፈተው እሱ ነው። ወሚስረ የዛሬቱን ግብፅንም የከፈተው እሱ ነው። ወገይሪሃ ሌሎች ሌሎችንም እነ ባህረይን ምናምን ያሉትን አካባቢዎች ከመበጣጠሳቸው በፊት እነ ኩዌት እነ ኳታር ምናምን የሚባሉት አካባቢዎች እሱን የከፈታቸው ቀተለሁ አቡ ልዕሉ ጉላሙል ብን ሹዕባ የሙጊረቱ እብን ሹዕባ ባሪያ የነበረው ሰው ነው የገደላቸው ዑመርን ፈተወፈ ሸሂደን የሞቱት በሀያ አራተኛው ዓመተ ሂጅራ በሙሐረም ወር ውስጥ ነበር። ዑመር ይህን ይመስላል። ቁንጭ ትንሽ ታሪካቸው ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል አሉ ዑመር። ነብዩ ምን አሉ? ማ ሚንኩም ሚን አሐድ ከእናንተ አንድ ሰው የለም የተወበኡ ውዱ የሚያደርግና ፈዩስቢጉል ውዱአ ውዱን አሳምሮ አድርጎ ثم يقول ይችን ካለ አሉ ነብዩ ዐለይሂ ሰላቱ ወሰላም ይችን ብሎ ባዶ እጁን የሚቀር የለም ምን የሚል أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إلا فتحت له أبواب الجنة بل والنبي عليه الصلاة والسلام ما منكم أنت أندم يلم ما نجت تعرف كنجرو لمن إلا مقال متقرش هكذا ما منكم أنت أندم يلم من أحد يتوضأ وضوء أدركه فيسبغ ዱዓ وضونا ثمر አድርጎ ثم يقول ይችን أندم يلم أشهد أن لا إله إلا الله ከአላህ ውጭ በትክክል የሚመለክ የለም ብዬ ምስክርነቴን እሰጣለሁ ያለ ዋህዳ አላህ ብቸኛ ነው፣ ላሸሪከ ላ አጋር የለውም። ወአሽሃዱ እመሰክራለሁ እነ ሙሐመድን ሙሐመድም አብዱ የአላህ ባሪያ ወረሱሉ የአላህ መላክተኛ ናቸው ብሎ ያለ እንዲሁ አይቀርም ኢላ ፉቲሐት ለው ብትከፈትለት እንጂ አብዋቦ አልጀና አሰማንያ የሚላለ በሌላ ሩዋ የጀነት በሮች ቢከፈቱለት እንጂ ብለዋል። እንዲሁ አይቀርም ማለት ነው። አክረጀሁ ሙስሊም ሙስሊም ዘግበቷል። ወትርምዚ ትርምዚም ዘግበዋል። ወዛደ ትርምዚ ይህን ሙሉ ከዘገበ በኋላ የጨመረው ኢንፎርሜሽን አለ። ማሻአላህ ተጨማሪ ዚያደቱ ዚያደቱ ሲቃ መቅቡላ ዚያዳ ተቀባይነት የማይኖረው በጣም ከየሆነ ሐዲስ መጣ። ሌላ ሰው ሐዲስ መጥቶ ይህንኛው የተሻለ ሆኖ ይህንኛው ተቃራኒ ነገር ከተናገረ በጣም ሰው ይሁን እንቀበላለን። ያንኛው ደካማውን ተጨማሪ information ከሆነ ግን እንቀበለዋለን direct ሙስሊም ተናግረዋል። ምን እስከሚለው ድረስ ሙስሊም የተናገረ وأشهد أن محمدا عبده ورسوله እስካለው ሙስሊም ላይ የተረጋገጠው እንትና ግን ጨምረዋል። ትርሚዚ ያንን ከዘገቡ በኋላ وزاد ይችን ጨምረዋል። ምን اللهم ጌታዬ ሆይ اجعلني አድርገኝ ሚነ ተዋቤ ንጹሐን ከሆኑት ተውበት ካደረጉት ከተመለሱት ሰዎች አድርገኝ። واجعلني አድርገኝ من المتطهرين ከንጹሐን ሰዎች አድርገኝ። ይችን ያለ የጀነት በር ይከፈትለታል ብለዋል ነብዩ عليه الصلاة ወሰላም። የጀነት በር ስምንቱም የጀነት በር ይከፈትለታል። ስምንት የጀነት በር እንዳለም በዚሁ አወቅን ማለት ነው። ባቡል ባቡ ሶላት እንላለ፣ አለ፣ ባቡ ረያን አለ፣ ባቡ ሶም፣ ባቡ ሐጅ፣ ባቡ ዘካ የሚባል የጀነት በር እነዛ ማለት ነው ይከፈቱለታል። በስምንቱም አይገባም አንድ ሰው በፈለገው መርጦ ነው የሚገባው። የሚከፈትለት ለግርማ ሞገስ፣ ለታላቅነቱ፣ ለመገለጫ ብቻ ነው። ይሄ ሰው ታላቅ ነው እንዲባል ነው። በፈለግከው ግባ ይባላል እንጂ የሚገባው ባንድ ነው። ሰውየው ስምንት ቦታ ይከፋፈል ተግባባን? እስከዚህ ድረስ ነው ያለው። እስከዚህ ድረስ ሌላ ለእጁ እጁን ካጠበ በኋላ አላሁም መግፊር ማ ሰነዕቱ ወመክተረቱ የዲ እጄ የሰራችውን ወንጀል ማረኝ። ራሱን ካበሰ በኋላ የመጣው ነው። በራሴ የነካሁትን ወንጀል አንተ ምህረት አድርግልኝ፣ እግሩን ካጠበ በኋላ ደግሞ በእግሬ የሄድኩበትን ወንጀል አንተ ማረኝ እያሉ ዱዓ ያደርጋሉ። ይሄ ሶሒህ ሰነድ የለውም። እነ ነወዊ እንደውም ይሄ በጣም ውዱ ላይ የተጨመረ ቢድዓ ነው፣ ተቀባይነት የለውም ነው አይቻልም። እሱ ብቻ ናት ዱዓ ያለችው መእሱር ከነብዩ ዓለይሂ ሰላቱ ወሰላም የተያዘች ዱዓ ይቺ ብቻ ናት። እችን ብቻ ነው ማለት ያለብን። እ እ ሙሉ ሻወር የወሰደ ሰው አዎ አለ ዋው ውስጥ ገብተህ ብትወጣ ነይተህ ግባ ስትወጣ ውደዋለ አቤት ሲናቅናችን ሳር ይቀራል የት ነው ያልገባህ? ያሁን ለምሳሌ ወጅባ እንትን ላይ ገስል ላይ እንቀረዋለን ብዬ ይመጣል። ሻወር ብትወስዱ ሙሉን ለምሳሌ አንድ ሰው ኢህቲላም ሆኖ ወጀበበት ትግበር ከፈለገ ውዱ ያድርግ። መጀመሪያ ሱናው ይሄ ነው፣ እንቀረዋለን። ግን ዝም ብሎ ሻወሩን ወስዶ ውዱ አለው ነው የሚሉት። ለምን በገላ ትጥበት ውስጥ ገላ ትጥበት ዋጅቡ ነው። በሱ ውስጥ ትንሹ ይገባል፣ ይካተታል ነው የሚሉት። ውዱ ይገባል በውስጥ ችግር የለም። ቀደም ተከተል ኢክሴፕሽናል ይሆናል ማለት ነው እዛ ላይ ፉቀሃዎች ራሱ ለዋና ቢገባ ሰውየው ዘሎ ውሃ ውስጥ ገብቶ ቢወጣ ውዱ አለው ነው የሚሉት። ችግር የለም። ቅደም ተከተሉ ዋጅብ ነው ወይ? ይሄ እዚህ ላይ exceptional ይሆናል። ችግር የለም ማለት እ እ ውዱ ያደረግንበት ውሃ مستعمل ይሆናል። طاهر ነው ولكن ላይ ይፈስ ንጹህ ነው ولكن ሌላን አያጠራም። ሌላ ለማጥራት ቁሁር መሆን አለበት። طهور ማለት ራሱ ጧራ ሆኖ ሌላን የሚያጠራ ማለት ነው። የተጽዳዳንበት ለምሳሌ የእርሾ ውሃ ውዱ ያደረግንበት ውሃ ሻውር የወሰድንበት ውሃ የመጥፎ እንትን መረቅ ምን የሚባሉት ጧራ ናቸው። ወላኪን ለመጸዳዳት አይሆን እንደዛ ማለት ነው። ሙስተዕመል ይሆናል ነው የሚሉት ፉቃዎች ናቸው። ሌሎችም አይቻላልም የሚሉ አሉ። ችግር የለም ጣጣ የለውም ይላል። ወላኪን አልአውላ አልኢህቲያጥ መጠቀቅ ነው። እህ ንያ አለ إنما الأعمال بالنيات የግድ ነው የውዱ አካል ናት ንያ ራሱ ንያ አለ ولكن ንያ በምላስ አንናገርም መሐሉን መሐሉን ንያ የንያ ቦታ ምንድን ነው القلب ልብ ውስጥ ነው እንጂ ወለይሰ ሊሳን التكلم بها بدعة بدعة منكر صلاة الصلاة ሲገቡ أصلي أصلي أصلي أصلي أصلي ምናምን አይባልም ተሽውት ነው ይሄ ሐራም ነው ሰግዳለሁ ሰግዳለሁ ሰግዳለሁ ምንም ቢነካ ብልትም ቢነካ ያበላሻል፣ ውዱእ ያበላሻል። ብልትም መንካት አሁንም ነዋቂ በሉዱ ውስጥ እንቀረዋለን። አብሽሩ፣ ይኸው ባቡ ነዋቂ በሉዱ አለ ኢንሻአላህ። እዛ ላይ ሁሉንም ነገር ኢኽቲላፍ ዑለማንም እናያለን። የሻውሩንም እዛው እናያለን። ችግር የለም አብሽሩ። ዋናው ግን ከውዱ በኋላ እነዚህ ሸሃደተን አስፈላጊ መሆናቸው ነው። እነዚህ ሁለቱ ሸሃደተን አስፈላጊ ናቸው። አንድ ሰው ግልጽ የሆነ ሰውነቱ ከጠራ በኋላ ልቡን መጥራት አለበት። ልቡ የሚጠራው ደግሞ በተውሂድ ነው። እነዚህ ደግሞ የተውሂድ ዋና መሰረቶች ናቸው፣ ሸሃደተይን ማለት ነው። አሽሃዱ አን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉህ። የአጋጣሚ ተውሂድ ላይ ማትሳተፍ አሽሃዱ አን ላ ኢለላህ ማለት ትርጉሙ ከአላህ ውጭ ፈጣሪ የለም ማለት አይደለም። ከአላህ ውጭ ፈጣሪ የለም ነአም እዚህ ቦታ ላይ የተፈለገው አሽሃዱ አላ ኢላሃ ኢላላህ ከአላህ ውጭ በትክክል አምልኮ የሚገባው የለም አምልኮ የሚገባው የለም ተመላኪ በትክክል አምልኮ የሚገባው አካል የለም ማለት እንጂ ከአላህ ውጭ ፈጣሪ የለም ማለት አይደለም ናም አረፍተ ነገሩ ትክክል ነው ከአላህ ውጭ ፈጣሪ የለም ወላኪን ላ ኢላሃ ኢላላህ ትርጉም አይደለም ተግባባን አይደል ይችን የሚገርመው ሙስሊም አይደለም ቁረይሾች አውቀዋታል ላ ኢላሃ ኢላላህ በሉ ሲባሉ እምቢ አንልም ማለት አጃአለ አልአሊሀተ ኢላሀ ዋሂዳ እና ሀዛ ለሸይኡን ያስገርማል። አማልክቶችን ወደ አንድ ጨመቃቸው እንደ ነው ያሉ ማዕናው በጣም ስለገባቸው ነው። ከአላህ ውጭ ፈጣሪ የለም ቢሆን ኖሮ አምነዋል። ሰማይን የፈጠረው አላህ ብቻ ነው። አዎ አቡጀህልም ያምናል። መሬትን አላህን የፈጠረው አዎ ያምናል። እርዚቅህን ማን ነው የምትችለው? ብቻ አላህ ነው የሚለው ያምናል። ስለዚህ በአላህ ፈጣሪነት ግጭት አልተፈጠረም። ነብዩና ቁረይሾች የተጣሉት አምልኮ ለጌታ ብቻ ይሁን እንለው የላኢላሀ ኢለላህ መልእክት ይሄ ምን በጥንቃቄ የጀነት በሮች ይከፈቱለታል። አላሁመ ጀዐልኒ ሚነ ተዋቢን ከተዋቦች አድርገኝ ነው። ተዋብ የሰውም ልጅ ተዋብ ይባላል፣ አላህም ተዋብ ይባላል። እነሆ ተዋቡ ረሂም አለ አይደል? አላህ ተዋብ ነው። አላህ ተዋብ ነው ማለት ወንጀል እየሰሩ ወደ እሱ የሚመለሱትን አካላቶች ይቀበላቸዋል ነው። የሰው ልጅ ተው ማለት ደግሞ ከአጠፋው ጥፋቱ በተደጋጋሚ የሚመለስ ማለት ነው። ተዋብና ታኢብ ይለያያል። ተዋብና ታኢብ ይለያያል። ታኢብ ማለት አጥፎ የሚመለስ ማለት ነው። ሽዋን ማለት በተደጋጋሚ እያጠፋ በተደጋጋሚ የሚመለስ ማለት ነው። ተጓብተናል አይደል? አንድ ሰው በተደጋጋሚ ወንጀል ቢሰራም በተደጋጋሚ ወደ ጌታው ከተመለሰ ችግር የለም። የመጀመሪያው ይሰረዛል፣ አዲስ ሌላ ነው። ትናንትና የሆነ ወንጀል ሰራ፣ ዝሙት ሰራ፣ ዛሬ ላይ የአላህ ተውበት አድርጌያለሁ ካሁን በኋላ አልደግመውም ማለት አሁን ምንም ነገር የለም ወንጀል። ካሁን በኋላ ሌላ ቢሳሳት ሌላ አዲስ ወንጀል እንጂ ያለበት የእሱ ጋር አይቆጠርም። ተደልቷል ማለት ነው። ፈጣን ሙስሊሞች ላጡ ይችላል ግን ተውበት አደርጋለሁ ብሎ ወንጀል አይሰራም። እሺ ተውበት አደርጋለሁ ተብሎ ወንጀል አይሰራም። አላህ ብልጦችን የፈጠረ ጌታ ያክል እሱ ታላቅ አዋቂ እንደሆነ መገንዘብ አለበት። ወንጀሏ ውስጥ እያለ ሰውየው ሊሄድ ይችላል፣ አይታወቅም። እንደዚህ አይነት ብልጦችን መጠቀም የለብንም። ለዚህም ነው ወንጀሉን ከሰራው አላህ ተውበት ስለሚቀበል ጣጣ የለውም ብለን ወንጀልን በገራገር ማየት የለብንም። ጥንቃቄ እንድናደርግ ተውበት ወደ ስድስት ሸርጦች አድርገውለታል ዑለማዎች። ተውበት ወደ ስድስት አራትም ያደርጓሉ ስድስትም ያደርጓሉ። አንደኛ ከባለፈው መጸጸት፣ ከባለፈው ወንጀሉ መጸጸት፣ ሁለተኛ ከወንጀሉ መውጣት፣ ሶኛ ላይመለስ መወሰን፣ አራተኛ ለአላህ ብሎ መተው፣ አምስተኛ የሞት ምልክቶች ከመምጣታቸው በፊት ወይንም የቂያማ ምልክት ከመውጣቱ በፊት መለስ የሞት ምልክት ጣረ መውት ከደረሰ በኋላ ተቀባይነት የለም። ስድስተኛ የሰው ሀቅ ከሆነ መመለስ። እነዚህ ስድስቱ መሟላት አለበት። አንደኛ ምንድን አልኳችሁ? አንደኛ ወንጀሉን መጸጸት፣ በጣም መጸጸት። መጸጸት ብቻውን አይበቃም፣ ተውበት አይባልም። ብቻውን መጸጸት መጸጸት ባልሰራሁት ኖሮ የኔ ጌታዬን ሁሉ ውለታ አለልኝ፣ ይሄንን ነገር እያደረገልኝ፣ አሁን እሱ መወንጀል ነበረበት፣ እኔ ይሄን ነገር መስራት ነበረብኝ። ራሱ በቁጭት መዋጥ አለበት፣ መጸጸት አለበት። አንድ ሁለተኛ ከወንጀል ውስጥ ሆኖ ትብቱ ኢለላህ ማለት የለበትም። ወንጀሉን እያደረገ እያተራመሰ ትብቱ ኢለላህ የለም። ከወንጀሉ መውጣት የቀላ አንል መቅሲ ሶስተኛ ሁለተኛ ድጋሜ እዚህ ቦታ ላይ አልመለሰው ፍጹም መውጣት አራተኛ ወንጀሉን ሲተወው አጥቶት አስቸግሮት ወይም የሆነ ነገር ወጥቶበት ሳይሆን ለአላህ ብሎ መተው አምስተኛ አምስተኛ የሰው ሐቅ ከሆነ መመለስ ስድስተኛ ገርገራ ከመድረሱ በፊት ወይም ነፍሱ ጉሮሮ ከመድረሷ በፊት ቶሎ መመለስ እዛ ከደረሰ በኋላ ግን لا يقبل الله صدقه الآن وقد عصيت قبله ወጃአልኒ ምን አልሙተጠሂሪን ከማንም አድርገኝ። ተዋቢን ማለት በተደጋጋሚ ወደ ጌታቸው ከሚመለሱት አድርገኝ ነው። ሙተጠሂር ማለት ደግሞ ፍጹም ከጌታ ወንጀል የጠሩ ጌታቸውን የማይሆኑ ሲሉ ማለት ነው። ዑለማዎች የትኛውን ያስቀድሙታል? ተዋብ ሊበልጥ ይችላል ከሙተጠሂር ያለ ምክንያቱም ምን እንዳለ ታውቃላችሁ? ወንጀል ውስጥ ገብቶ የወጣና ወንጀልን ያልቀመሰ ሰው ይለያያሉ። በጣም ይለያያል። ወንጀልን አይቶ ዝሙትን ቀምቶ ከዝሙት የሚመለስ አካል የሚገርም ሙጃሂድ ነው የሆነው ማለት ለምን ሸይጣን ነፍስዬ ያስታውሱታል። ያንን ነገር ነው ያ ነገር ደስ አይልም ትለዋለች ሁልጊዜ ወንጀሉ ቦታ በሄደ ቁጥር የወነጀለበትን አካል ባየ ቁጥር የወንጀሉን ጊዜ ትዝታ ባስታወሰ ቁጥር ይስበዋል፣ ወደ ጎትተዋል። ይሄ የግድ ነፍስያውን ድፍቀጭኑ ይዟታል። ያንኛው ግን ምንም ወንጀል ቀምሶ የማያውቀው ግን መጀመሪያም ንጹህ ነው ያላዩት ሀገር አይናፍቅም ሳል ولكن ወንጀል ውስጥ ላለመግባት ጭራሽ ወንጀልን ያልቀመሰ ሰው ይላሉ። ወንጀልን ያልቀመሰ الحمد لله ትንሽ ነው የሚጠቀመው፣ ክላሽንኮፍ ነው ለሰይጣን የሚጠቀመው። ወንጀልን የቀመሰ ግን ኒኩለር ያስፈልገዋል፣ ከፍተኛ መሳሪያ ያስፈልገዋል። ነፍስየው በጣም በጣም በጣም በጣም በጣም ጉልበት ያላት መሆን አለበት። ስለዚህ ወደ ጫፉ ነው መጀመሪያ እንደዛ ከሆነ ወንጀሏን ቀምሻ ተውበት አደርጋለሁ ከመጀመሪያ ለማየት ካዩ በኋላ መመለስ አደጋ ነው። በጣም አደጋ ነው። አሪያ ስለበሰ እንጂ ተመለስ ምንም የለም ስልክቻችን ምክንያቱም ያይችው አለ አንተ ሚስትን ስላላየህ ነው የምትለው الله يطبق باب المسح على الخفين عن المغيرة بن شعبة رضي الله تعالى عنه المسح على الخفين ሁለት ጫሞችን ማበስ ሁለት ጫማን ማበስ የሚባለው ኩፍና ነዕል ይለያያል። ነዕል ማለት እርገንዱ ነጠላ ጫማ የምንላቸው ይሄ አብዛኛው እግራችን ፓርት የሚታይበት ማለት ነው። ሁፍ ማለት ደግሞ የሚሸፍን ካልሲ ወይንም ጀውረብ ገንባሌ የሚባለው ወይም ደግሞ ሁፍ ራሱን የቻለ ባለዚፉ አይታችኋል፣ ሁሉም ታውቃላችሁ። ያ ማለት ነው ሁፍ ማለት። በሁለት ሁፍ ላይ ማበጥ ሐሰኑል በስሪ ከሰባ በላይ ሶሐባ ነግሮኛል ብለዋል። ከነብዩ ሶሐቢዎች ከሰባ በላይ ሶሐባ አለል ሁፍ ነግሮኛል አሉ። ሐሰኑል በስሪ ኢማሙ አህመድ ከአርባ በላይ ሐዲስ አግኝቻለሁ ብለዋል። ምንም ልብ ጥርጣሬ የለም። አብደላህ እብኑል ሙባረክ ደግሞ በዚህ ላይ نبي عليه الصلاة والسلام صحابي وتمكاكل من خلاف يلم بالوال بما بسوريا بما بسوريا ابن المنذر إجماع اللي بالوال إجماع العلماء اللي ابن المنذر حسن البصري كسباب لا صحابة نبرون يعني إمام أحمد كأرباب لا حادثة جيش الله عبد الله ابن المبارك بصحابه وتمكاكل جرة خلاف ابن المنذر إجماع العلماء اللي أهل السنة والجماعة مهم تكبلوا مس على الخف الله مس على الخف ማጠብን መተካት ማለት ነው። ከማጠብና ከመስህ ማንኛው ይሻላል? አንተ ልብ ውስጥ ያለው ጥርጣሬ ነው መውሰድ ያለበት። አንዳንድ ነገር አለ ንገራቸው። ሁለት ካልስ ላይ ማበት ወይም ኹፍ ላይ ማበት፣ ተይሙም አድርጎ መስገድ፣ ሙሳፊር ሁነን ሁለት ረካ አድርጎ ዙርና ኢሻን መስገድ ለውስጣችን በጣም ይከብዳል። በዚህን ጊዜ አንተ ያንን ነገር ማድረግ ነው ያለብን። ነው መስህ አድርጋችሁ ስገዱ ነው የሚሉት። ለምን? ይሄ የሞተን ሱና ህይወት መዝራት ነው ማሳየት ነው። ሸይጣን ጋር ትግል ነው፣ ያጠራጥራል። በውዱ ለምደህ ከሆነ መስህ አድርገህ ስትሰግድ አሁን የሶላት መቅቡል ይሆን ትላለህ። ተይሙም አድርገን ስትሰግድ በጣም እኮ ይከብደናል። ተይሙም አድርገህ ስገድ ይላሉ። በችግር ሰዓት በጣም አትቸገር። መሳለል ኹፍ ይሄ ችግር የማያስጠይቅም አሁንም ትችላላችሁ ማለት ነው። ችግር የለም እናየዋለን አህካሙን ኢንሻአላህ عن المغيرة بن شعبة رضي الله تعالى عنه قال كنت مع النبي صلى الله عليه وسلم كنبي قال عليه الصلاة والسلام بنبركم بساعات لالو مغيرة ابن شعبة ከተወበአ ነብዩ አለይሂ ሰላቱ ወሰለም ውዱ አደረጉ። መጥመዱ አደረጉ፣ ሲንሻክ አደረጉ፣ ፊታቸውን አጠቡ፣ እጃቸውን አጠቡ፣ መስህ አደረጉና እግራቸው ላይ ሲደርሱ ፈአህወይቱ ዝቅ አልኩ ወይንም እጄን ዘረጋሁ አለ ሙጊረቱ ብን ሹዕባ ሰሐቢይ። ለምን لأنزع خفيه የነብዩን ሽፍን ጫሞች ለማውጣት ዝቅ አልኩኝ፣ እጄን ዘረጋሁት። فقال ነብዩ እንዲህ አሉ። ማርኩ ያለው የነብዩ direct speech ነው። دعهما ተዋቸው ጫሞችን فإني እኔ أدخلتهما ለብሻቸዋለሁ ጣሂረተይን ሁለት እግሮች ንጹህ እያሉ ነው ያስገባዋቸው ብለዋል። ሌላ አቡ ዳውድ ዘገባ አለ ተዋቸው ፈኢኒ አድኸልቱ ልቀደመይን ልኹፈይኒ ወሁማ ጣሂረታን የሚል የአቡ ዳውድ ዘገባ አለ። እዛ ላይ ግልጽ ይሆናል። ሁለቱን እግሮችን ሁለት ጫሞች ውስጥ አስገብቻለሁ፣ ሁለቱም ጦር ናቸው ብለዋል ነብዩ አለይሂ ሰላቱ ወሰላም። ውዱ አድርጌ ነው የለበስኳቸው ማለት ነው። ከዚህ ነው ሲንባጥ ያደረጉት። እስካሁን አሁን በትክክል ተከታተሉ። ፈተወበአ ነብዩ ውዱ አደረጉ እና ጨረሱ። እግራቸውን ለማጠብ ሲያስቡ ምን አልኩኝ እኔ ፈአህወይቱ እጀን ዘረጋ ወይም ዝቅ አልኩ አለ። ለምን ለአንዚያ አኹፈይ ጫሞቻቸውን ላወጣላቸውና እግራቸውን እንዲያጥቡ ሊረዳ ነው። ጫማቸውን ላወልቅላቸው ነው። ፈቃል ነብዩ አሉ ደዕሁማ ተዋቸው ፈኢኒ እኔ አድኸልቱሁማ አስገብቻቸዋለሁ ጧሂረተይን ሁለት እግሮችን ንጹህ እያሉ አሉና ፈመሰሐ አለይሂማ በሁለቱ ጫሞቻቸው ላይ ነብዩ አበሱ። ሐዲሱ ሙተፈቅ አለይህ ነው። ጧሂራተን አይን ሙተወጥ ውዱ አድርጌ የለበስኳቸው ማለት ነው። ውዱ አድርጌ የለበስኳቸው እንጂ ጧሂራተን ይሄ ቢደል ነጃሳ የነጃሳ ተቃራኒ አድርገን እንዳታይ ጧሂራተን ማለት ውዱ አድርጌ የለበስኳቸው አቤት ምን አዎ ነው እኮ ይሄ ግድ ነው ለነገራችን ያስገድ በቃ መስህ የሚባለው ነገር እንዴት መሰላችሁ መስህ መጀመሪያ በትክክል ተገነዘቡ ተገንዘቡ መስህ ማለት መጀመሪያ ሙሉ ውዱ ታደርጋላችሁ ሙሉ እስቲንጃ ይደረጋል። እጅን እንታጠባለን፣ መጥመዷ፣ ፊት፣ እጅ፣ ራሳብተን እግራችንም እናጥብና ካልሲያችን እንለብሳለን። እስከዚህ ግልጽ ነው። ካልሲ እንለብሳለን። ከዛ ካልሲያችን ለብሰን አናውልቅም፣ እንንቀሳቀሳለን። ውዱ ፈታን እዚህ መካከል ውዱ ተፈታ። ካልሲ መውጣት የለበትም። ውዱ ፈታ። አሁን ውዱ ለማድረግ እንዘጋጃለን። አሁንም ካልሲ አይወጣም። ውዱ ስናደርግ ሽንት ቤት እንገባለን፣ ሲንጃ አድርገን እንመጣለን። ሙሉ ውዱ ካደረግን በኋላ እግራችን ላይ ስንደርስ ማበስ መጀመሪያ የለበስነው ካልሲውን ምን አድርገን ነው ውዱ አድርገን የለበስ ነው ውዱ አድርገን የለበስ ነው ግን ውዱ ሳይኖር ዝም ብለህ ካልሲ ለብሰ ከሆነ ኋላ ውዱ ስታደርግ ላብስ ብትል አይበቃም አይቻልም ለምን ፈኢኒ አድኸልቱማ ጧሂረተይን ነው ሁለት ውዱ ካደረግኩ በኋላ ነው ጫሞችን የለበስኳቸው ብለዋል ነብዩ አለይሂ ሰላቱ ወሰለም መነሻው ይሄ ነው መድረሻው ለሙሳፊር ሶስት ቀን ለ ተቀማጭ ደግሞ ለነዋሪ ደግሞ አንድ ቀን ከነለሉ ያ ሶስት ቀን ከነለሉ ገብቷችኋል ይሄ ነገር ግልጽ ነው ገብቷችኋል ወለልአርባዓቲ ለአራቱ عنه إلا النسائي። ነሳኢ ሲቀሩ አራቱ ነሳኢ ሲቀሩ አራቱ ማለት እብነ ማጀ አቡ ዳውድ ትርሚዚ ማለት ነው ነሳኢ ሲቀሩ ለአራቱ አንዱ ሲቀርናልን ሶስቱም ማምጣት ይችላል እብነ ማጀ ትርሚዚና ማን አቡ ዳውድ ሶስቱ አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ መሰሐ አበሱ አዕለል ኹፍ የጫማውን የላይኛውን ክፍል አበሱ ወአስፈል ታችኛውንም አበሱ ወፊ እስናዲሂ ضعፍ ሰነዱ ላይ ድክመት አለበት ሐዲሱን በጣም ضعፍ ነው የሚያደርጉት ይህ አስፈል የሚለውን ضعፍ አድርገውታል አስፈል አዕላ የሚለው ግን በሌላ ሐዲስ ስለተደገፈ ችግር የለም አዕላ ማዕነው ሰሂህ ነው ወላኪን አስፈል የሚለው በጣም ضعፍ ነው ነው ጭራሽ ላ ላ ላ ላይ ያስሕናል ተቀባይነት የለው ሐዲሱ በጣም ضعيف ነው። أسفل ኡ። ታችኛው ክፍል አይታበቅም። የላይኛው ክፍል part ነው የምናበቀው። የጫማውን የላይኛውን ክፍል ወይም የካልሲውን የላይኛውን ክፍል ነው እግራችን የምንረገጥበት አለ አይደል? ካልሲው እንደዚህ የሚቀመጥበት እሱን ከታች ያለውን አናብስም። ምናብሰው የላይኛውን ክፍል ነው። ውሃ እንደዚህ እናደርግና ከላይኛው በኩል ያለውን የእግራችንን እናብሳለን ማለት ነው። ማበስ ምን ያክል ነው የሚታበሰው? ሙሉ ነው? አይ አብዛኛውን part ዝም ብለህ አብስ። እሺ በሁለት እጅ አንድ እግሬን አብሳለሁ ቀኝ እግርህን በቀኝ እጅህ ግራ እግርህን በግራ እጅህ አብሰው ችግር የለም እየገባችሁ ነው ይሄ በጣም ብዙ ጊዜ የሚነሳ መስአላ ስለሆነ አዕለል ኹፍ ነው የሚታበሰው ሶሒሁ የላይኛው ክፍል ነው የታችኛው ክፍል የምትለው ضعيف ናት ብያቸዋለሁ እነ ኢማሙ አህመድም ضعيف ነው እነ ነውይም ضعيف ነው ያሉት ይሄን የታችኛው ፓርት የሚለው የላይኛው ፓርት ግን ሌላ አሁን ሐዲስ እንቀራለን እሱ በጣም ሰሂህ ያደርገዋል ገብቷችኋል? አልገባም? እሺ የአጋጣሚ ኮፉ ቀዳዳ ቢሆን ይቻላል ወይስ አይቻልም? እዚህ ላይ የዑለማዎች አሁንም ልዩነት አለ። ኢማሙ ሻፍዕይና ኢማሙ አህመድ ትንሽ ቀዳዳ ካለበት አይቻልም ነው ያሉት። ትንሽ ቀዳዳ ካለበት አንደኛ ሙሉ የውዱኡን part የሸፈነ መሆን አለበት እስከ ቁርጭምጭሚት ድረስ ካልሲው ማለት ነው። አጭር ተረከዝ ላይ ያለች ካልስ አትሆንም። እስከ ቁርጭምጭሚት ድረስ መድረስ አለበት። ከምን አገኙት? ኹፍ ከሚለው ማዕና ነው እንጂ ሐዲስ አይደለም የነገራቸው። ሐዲስ በቁርጭምጭሚት ይድረስ ወይንም የፈርዱን ቦታ ይሸፍን የሚል የለም ሐዲስ። ወላኪን ኹፍ ለብሰው ነው ነብያል። ኹፍ ማለት አብዛኛውን ጊዜ እርዝመቱ እስከምን ድረስ ነው? እስከ ቁርጭምጭሚት ነው። ከዚህ ነው የተረዱት። ይህ ማዕናል ኹፍ እንጂ ወለይሰ ሚነል ሐዲስ መጠኑ አንደኛ ቀዳዳ መሆን ይቻላል። ኢማሙ ሻፍዒይ አይቻልም ነው የሚለው ትንሽ ራሱ የቁልፍ ቦታ ወይም የክሩ ገመድ ቦታ ሰውነትን የሚያሳይ ከሆነ ውሃ የሚያስገባ ከሆነ አይቻልም። ለዚህ ነው ካልስ አይቻልም ያሉት። ካልስን አይቻልም የሚሉት ለዚህ ነው። ኢማሙ አህመድና ኢማሙ ሻፊዒ ቀዳዳ የሆነ ኮፍ አይቻልም ብለዋል። ኢማሙ አቡ ሐኒፋ ደግሞ ከሶስት ጣት ያልበለጠ ቀዳዳ ቢኖረው ችግር የለም፣ ሶስት ጣት ብቻ። ኢማሙ ማሊክ ደግሞ በጣም ካላስጠላ ችግር የለም። አንዳንድ ካልስ እኮ ተረከዙ ሙሉ ይወጣል አይደል? ካልሲ የት ነው የሚያስል ማለት በጣም የሚያስጠላ ከሆነ ጥሩ አይደለም። እብኑ ተይሚያ ደግሞ ጭራሽ ካልስ የሚባል ወይንም ኮፍ የሚባል እስከቀረ ድረስ ይቻላል ብለዋል። ይሄ ሰው ካልስ ለብሷል ከተባለ በቃ ይበቃል። ግማሽ በግማሽ እንኳን ቢቀደድ ነው ያለው ኮፍ ለምን አሏቸው? አንድ አንድ ነገር ልንገራቸው አሉ። የነብዩ አለይሂ ሰላቱ ሰላም ሱሐቢዎች ኹፋቸውን ለብሰው በረሃ ለበረሃ ሲንከራተቱ ነበር፣ ጂሃድ ሲዋጉ። ድሆች ናቸው። አንድ ኮፍ አንድ ሁለት አመት ልለብሳችሁ ይችላል። የላቸውም። የነሱ ኹብ እለት ከእለት የሚቀያይሩት አይደለም እንደኛ ካለ የነሱ ቀዳዳ አይደለም ብትሉን አንሰማችሁም ማለት ስለዚህ ይቻላል፣ ቀዳዳ ቢኖርም ይቻላል ነው هذا لعله هذا هو الحق አልመቅቡል ከደሊል አንጻር ይሄን ነው በጣም ማለት በጣም ቀዳዳ ቢሆንም አይቻልም የሚል እንትን ውስጥ እንዳትገባ ገዝታችኋል አይደል? ዲኑ እኮ ሰሚሕ ስለሆነ እኮ ነው። ምክንያቱም ከማጠብ ወደ ማበስ የመጣ ነው፣ ማግራራት ነው። ለማግራራት የመጣ ነው። ለማግራራት የመጣን ደግሞ አጥበ አጥብ አጥብ አትገድቡት ነው የሚሉት። ምን ሐይሱ ደግሞ ጠንካራ ነው። ኢማሙ ሻፍዕይና ኢማሙ አህመድ ምን ብለዋል ያልኳችሁ? ቀዳዳ መሆን የለበትም። ኢማሙ አቡ ሐኒፋ ምን ብለዋል ያልኳችሁ? ከሶስት ሰዓት የበለጠ ሶስት ሰዓት ከሚያስቀምጥ ቀዳዳ የበለጠ መኖር የለበትም። ኢማሙ ማሊክ ምንድነው ነው በጣም የሚያስጠላ ይሁን እንጂ ቀዳዳው ከሶስት ጣት ከአራት ጣትም በላይ ይሁን፣ በጣም የሚያስጠላ ብቻ ይሁን። እብኑ ተይሚያ ደግሞ ምንድን አሉት? ስሙ ብቻ ይኖር፣ ሁፍ የሚባል ነገር ብቻ ይኖር። ይሄ ሰው ካልስ ለብሷል ብቻ ይባል። ቀዳዳ ቢሆን ከበዳች ተቃውሞ ነው። وعن علي رضي الله تعالى عنه قال وعن علي رضي الله تعالى عنه قال ምን ይላሉ አልይ لو كان لو كان الدين ዲን ቢሆን ኖሮ ይላሉ አልይ بالرأي በአመለካከት ቢሆን ኖሮ ዲን لكان በሆነ ነበር أسفل الخف የጫማችን የታችኛው ክፍል أولى بالمسح ይበልጥ እሱ ነበር መታበስ የነበረበት ምን አዕላ ከላይኛው ይልቅ ከዚህ ራሱ የምንረዳዋለን የቅድሙ أعلى ና أسفل ነበር አይደል ያለው أعلى ው መታበሱን ቁልጭ ያለልን ከዚህ ከዚህ በጣም صحيح በሆነው ሐዲስ ቁልጭ ያለልን ከላይ ብቻ ያለው ነው የሚታበሰው ዲን በአመለካከት ቢሆን ኖሮ በግምት በራስ በፎርሙላ እንደው በራሳችን አካሄድ ቢሆን ኖሮ መታበስ የነበረበት ነጃሳ የሚነካው አቧራ ቆሻሻ የሚነካው የትኛውን ክፍል ነበር? የምንረገጥበትን ክፍል ነበር። ዲን ግን የተነገረንን ብቻ ነው የምንለው። ይሄ ለ مسح الخف ብቻ አይደለም የሚጠቅመው። ይሄ ሩል ነው ለሁሉም ለዲኑ ለዲኑ ሩል ነው። የሰማነውን እንደሰማነው ብቻ ማድረስ ነው እንጂ ይሄ ነገር እንደዚህ ከሆነ ይሄንኛው እንደዚህ መሆን አለበት ፎርሙላ እየተጠቀም አንዳንድ አባባል አለ ምን ሐይሱል መስለሐ ምን ሐይሱል መፍሰዳ ምን አይነ ወጀት ተሃል ይሄ ደግሞ አንተ መስለሐውን አይተን እንደዛ አደረግ መድራውን አይተን እንደዛ አደረግ አንተ ይሄ አኸሰል ኸስ ሲሆኑ ዑለማዎች የሚያወጡት እንደዚህ አይነት ፈትዋ ማንም ሰው ጣልቃ ገብቶ የሚያተራምሰው አይደለም እኛ እኮ ዲን አይ من حيث المصلحة ይሄን መስራት አለብን من حيث المفسدة ይሄን መራቅ አለብን በራሳችን እንደዚህ አይነት ህግ ማውጣት የለብንም ለአንተ مصلحة የሆነ ለኔ መስላ የሆነ ለኔ መስላ የሆነ ለአንተ مصلحة የሆነ ዑለማ ያወጣው ብቻ ነው ነብዩ عليه الصلاة والسلام ዲኑ በአመለካከት ቢሆን ዓልይ ብኑ አቢ ጣሊብ ምንድን ያሉት ዲኑ በአመለካከት በፎርሙላ ቢሰራ ኖሮ በአመለካከት ቢሆን ኖሮ የጫማችን የላይኛው ክፍል ሳይሆን የታችኛው ክፍል ነበር መታበስ የነበረበት አሉ። ዲን ግን መቀበል ስለሆነ ዲን የሰሙትን መስራት ስለሆነ ዲን በነቅል ስለሆነ የላይኛው ክፍል ነው የሚታበሰው የታችኛው ሳይሆን እያሉ ለማንኛውም በቢድዓም ለሁሉም መከላከያ ለሽርክያቶች ሁሉ መከላከያ ይሆናል ይሄ ሐዲስ ነው ካነ ዲን እንደው በአመለካከት ቢሆን ኖሮ የሰው ልጆች በሚያመጡት رأي ቢሆን ኖሮ لكان በሆነ ነበር አስፈሉል ኹፍ የጫማችን የታችኛው ክፍል أولى በላጭ ተቀዳሚ በሆነ ነበር بالمسح በመታበስ ሚን ከላይኛው ይልቅ ይላሉ وقد رأيت رسول الله صلى الله عليه وسلم የሚገርመው እኔ ደግሞ ነብዩን አይቻለሁ يمسح ሲያብሱ على ظاهر خفيه የጫማቸውን የላይኛውን ክፍል ሲያብሱ ነው ያየኋቸው ይላል። ከላይ ያለውን part ምን ያክል ነው የሚታበሰው? የፈለጋችሁትን ያክል ማበስ ነው። ቅደም ተከተል ያስፈልጋል ወይ? እንደ ሁለት ጆሮ ይሆናል ያሉ የቀይ ጆሮ ከዛ ግራ ጆሮ የሚባል ነገር የለም አይደል? ዝም ብለህ ማበስ ነው ጆሮ መስህ ላይ እንደ በስል አይደለም ነው የሚለው በቀኝ እጅህ ቀኝ እግርህን አብስ፣ በግራ እጅህ ግራ እግርህን ብታብስ ትችላለህ። ቅደም ተከተል እንደ ገስ የለውም ነው የሚሉት። ማበስ እንደ ስጥበት አይደለም፣ ቅደም ተከተል አያስፈልገውም ይላሉ ረእይ ዑለማ ከተረገዙ በኋላ ችግር የለም። የትኛውን part ላይ ይበሰው ታችኛው ክፍል ሳይሆን የላይኛው ክፍል ማለት ነው። ይሄ የምትረገጥበት ይሄን የምትበሰው ከፈለክ በሁለት እጅ አድርጋለሁ ካልክ ይሄንኛውን አንድ እጅን ስታስቀምጠን አንዱን ከኋላ ታስቀምጥና ወደ ራስ ከፈለክ እንደዚህ እንደዚህ ታደርጋለህ። አሃ እንትኑ ኮንፉን ካወጣ በኋላ እንደገና መልሶ እንትን ቢለው ሲያወጣው ውዱ ይበላሽበታል። ሲያወጣው ውዱ ይበላሽበታል። ጥሩ አይደለም። እብኑ ተይሚያ ግን ችግር የለም የሚል አንድ እንትን አምጥተዋል። ወላኪን ኢህቲያጥ ነው። እንደዚህ አይነት መጠንቀቅ አለብን። መስጂድ ካልስ ለብሳችሁ አትግቡ ይባላል አይደል? መሳል ኹስ ካለበት ውጭ ስገድ ማለት ጫማህን ስታወጣ ውዱ ይበላሻል። የግድ ውዱ ያለው እኮ በጫማህን የተቀመጠው በካልሲ ላይ ነው ያበስኩ አይደል? ካልሲን ካወጣ ውዱ ይበላሻል። መሱ ተበላሸ ማለት ነው። ኹፍ የለም፣ ኹፍ ተወግዷል። ይሄ በአክሰር ዑለማ ራእይ ስንሄድ ይበላሻል ግን ኢብኑ ተይሚያ ናቸው አይበላሽበትም፣ ችግር የለም ያሉት። ይበላሻል ያለው ነው አውላ አድርገን ካልሲ ላይ ያለው በካልስ ላይ ማበስ ይቻላል አይቻልም? አይ ኺላፉ ምንም እንትን ምንም ችግር የለው እንጠቀማለን እንጠቀማለን። እነሱ እኮ ኹፍ የሚባለው ከቆዳ የተሰራ መሆን አለበት ነው ምንም ቀዳዳ አይደለም። ሐዲስ ደግሞ አለ ከጀውረብ ነብዩ ተጠቅመዋል። ጀውረብ ማለት ደግሞ ገንባል የምንለው ኳስ ተጫዋች የሚለብሱት ወፍራሙ ካልስ ማለት ነው። እሱ ተጠቅመዋል። ምን እ አይ አልሰማሁም። ገንባል አይ ይቻላል። ላይ ድረስ ከወጣን ታች ምን የለው ምን አይ ከታች ከሌለው አይቻልም። ከታች የእግሩ መኖር አለበት። አይ የግሩ የታች የግሩ መኖር አለበት። የግድ የግሩ መኖር አለበት። የግሩ ከሌለ አይቻልም። ካልሱ ይቻላል። ካልሱ ይቻላል ያልኳችሁ ምንድነው? ኺርቃ ምናምን እያልን እኮ የዑለማዎችን እንትን ያየነው እኮ ለዚህ ነው። ቀዳዳ ይቻላል ወይ? መጀመሪያ አንድ ነገር አለ። ኮፍ ምንድነው? የሚሸፍን ነው። ፓርቱን የሚሸፍን ነው። የሚሸፍን መሆን አለበት። ዘርዛራ ነገር ቀዳዳ የሌለው መሆን አለበት። ይሄ ሸርጥ አልተቀመጠም ሐዲስ ላይ ዑለማዎች እነሱ ሆፍ ከሚለው ላይ ነው ያዙት። ሆፍ ከቆዳ የሚሰራ ነገር ስለሆነ ሙሉ ልብስንና ምንም ሽት ዝርዝር ነገር መሆን የለበትም የሚለውን ዝም ብለው ከንትኑ ላይ ነው እንጂ ወሰዱት ሲምባጥ ያደረጉት ነብዩ አላስቀመጡም። ቀዳዳ መሆን የለበትም፣ እንደዚህ መሆን የለበትም፣ ምን መሆን የለበትም የሚል ነገር የለም። ለዚህም ነው በቂያስ ከሁፍ ይመደባል። ኹፍ ራሱ ጫማ ልትለብስበት እኮ ትችላለህ። ታውቃለህ አይደል? ኹፉን ነጠላ ጫማ ለብሰበት ትሄዳለህ። ዋና ትልቅም ጫማ ውስጥ ሊያስገቡት ይችላሉ። ኹፍ እንደ ካልስ ነው የሚተካው። የዛን ጊዜ ግን ሌላ ሁለት እንደዚህ ሰርፍ ጫማ ስለላቸው ኩፉን ራሱ ነው የሚጠቀሙት። ኩፍ ከመሆኑ ጋር ይጠቀሙት ነበር፣ ይንቀሳቀሱበት ነበር። አሁን ካልሱ የኩፉን ቦታ ይተካል ራሱ ሴት ካልስ እንኳን ቢሆን እንኳን ዘንዳ ነው ወፍራሙ ካልስ ማለት ይቻላል። ጫማ ለብሰህ መስጊድ? አዎ እንደውም ሱና ነው። ሱና ሞተበት ቦታ ከሄድ በጫማ ትገኝ አሳያችሁ እንደው እ ውዱእ ማደራረቅ ችግር የለም። ማድረቁ እኮ ችግር የለውም። ማድረቅ ችግር የለውም። አንዳንድ ግን ፎቃዎች ምን ይላሉ? እንደዚህ እያደረግ አትርጨው ይላሉ። ተብሪያ እኔ የለሁበትም ይሄ ዝም ችግር ነው ምናምን ነገር ማለት ይመስላል። ረእይ ነው፣ ዝም ብሎ ረእይ ነው፣ ረእይ ነው። ቀበሉት ማለት ደሊል እስከሌለ ድረስ አትወቁፉ አለ ተሊል እያንዳንዷን ነገር በደሊል መሆን አለበት። ማድረግ ምንም ችግር የለው ታድርቆ አልተባለ ጠይቁኝ። እህቴ ሆኖ ከታጠቡ በኋላ ማደራረቅ እኮ ችግር የለውም። በቃ ማድረቅ ችግር የለውም። ሰማችሁ? ማድረግ ችግር የለውም። ፎጣ መጠቀም ነብዩ አለይሂ ሰላቱ ወሰለም ምን ሰጥተዋቸው አልቀበልም ተውት ብለዋል። ግን ማድረግ ችግር የለውም። ችግር አለው ማለት አይደለም። እሳቸው ለተረስ ይመስላል፣ በቃ መዝናናት ነገር ይመስላል ምናምን ነገር ብለው ነው እንጂ ልብስ ላይ የሆነ ነገር ሊፈጥር ይችላል፣ ጠረን ሊያመጣ ይችላል። አይደለ ችግር የለውም። ፉቃዎች ናቸው ይህንን የሚሉት መናፊዘን ውሃ የሚደርስበት ቀዳዳ መኖር የለበትም። ውሃ ቢደርስ ምን ችግር አለው? ውሃ አይድረስ አልተባለም። የለም እኮ ነው የሚሉት ይሄንን። ጀውረብ ከተጠቀሙ ጀውረብ የሚባለው ከቆዳ የሚባል ከልብስ ሰርተው እጅጌ ሊሆን ይችላል፣ ያ ሊሆን ይችላል ጀውረብ የሚባለው። ስለዚህ ውሃ መድረስ የለበትም። መናፊዘል እንትን መኖር የለበትም። ይሄ ሻላ አንድ ሸርጥ ነው። ሹሩጡል ሹሩጡል ኹፈይን ብለው ከሚያመጡት ውስጥ አንዱ ይሄ ነው። ውሃ እንዳይደርስ ወደ ውስጥ ይላሉ። ወይ የሚያስተላልፍ ከሆነ ቀዳዳ ነው። ቀዳዳ ከሆነ ደግሞ አይቻልም። ይሄ ደግሞ ሸርጥ አይደለም። መጀመሪያ ሸርጥ አይደለም ለኹፍ ለኹፍ ሸርጥ ለመሆኑ ውሃ እንዳይደርስ የሚል ሌላ ጥቅስ መምጣት ያለበት ለው ካነ ዲኑ ቢራእይ አዎ ለወንድም ለሴትም ነው። ለወንድ ብቻ አይደለም። ለወንድም ለሴትም ነው የሚለው ለወንድም ለሴትም መስሐል ነው። እየገባችሁ ነው የምንቀራው። በጣም ገብቷችሁ ይቅሩ ኢንሻአላህ። ለይ ደግሞ የሆነ ክላስ ስትሰሙ የዑለማዎች ራእይ ስትሰሙ በጣም ይገባችኋል። ይሄ ከገባችሁ ሌሎች ዑለማዎች ሲነግሯችሁ ይገባችኋል። ትላልቅ ዑለማዎች ነው። ውሃው ራስ እንደማበስ ራስ ራስ በበለሉ የምታደርገው ዋንዳ ጭምር አዎ ራስን ካበስክ በኋላ ሌላ ውሃ ታደርግና እንደዛ ማበስ ማለት ነው። ለሁለት ከፈለክ በቀኝ እጅህ ቀኝ እግርህን በግራ እጅህ ግራ እግርህን ውሃውን ማለት በሁለቱም እጅ ላይ የምታደርግ ከሆነ ሁለት ጊዜ ታደርጋለህ። በሁለቱም የምታደርግ ከሆነ ወይ ሁለቱንም ታደርግና በቀኝ እጅህ ቀኝ እግርህን በግራ እጅህ ግራ እግርህን ታብሰዋለህ ማለት ነው። وعن صفوان بن عسال رضي الله عنه قال كان النبي صلى الله عليه وسلم صفوان የሚባለው ابن عسال صحابي معروف غزا مع النبي صلى الله عليه وسلم سنتي عشرة غزوة ወደ 12 ዘመቻዎችን አካሂዷል ከነብዩ ጋር ሰከነል ኩፋ ኩፋ ላይ ነው የኖረው። አብደላህ ብን መስዑድ ብዙ ዘግቧል። ሶፍዋን ብን አሳል ከነበር 12 ጊዜ ዘመቻዎች ላይ ተሳትፏል። በጣም ታላቅ ሰሃቢይ ነው ማለት ነው። ካነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ ይለናል ይህ ሰሃቢ። የእምሩና ያዙን ነበረ ነብይ ኢዛ ኩና በነበርንበት በምንሆንበት ጊዜ ሰፈረን በመንገድ ላይ በምንሆንበት ጊዜ ነብዩ ያዙን ነበር። ምን ያዙን ነበር? አላነን ዚአ ኺሳፈና ጫሞቻችን እንዳናወጣ ያዙና ሰላተተ አያም ወለያሊህነ ሶስት ቀን ከነለሊቱ ኢላ ሚን ጀናባ ጀናባ ያጋጠመን እንደሆን መካከል ጀናባ ድንገት ኢህቲላም ከሆኑ ወይ ከሚስቶቻቸው ጋር ግንኙነት ያደረጉ እንደው ሲቀር እንጂ ወላኪን የዛን ጊዜ ያወጣሉ። እግራቸውን መታጠብ ከገስሉ ከዋጅብነት አንዱ ስለሆነ ማለት ነው። እግር በውሃም መዳረስ ስላለበት የዛን ጊዜ ሰው ሙሉ ሰውነታቸውን ይታጠባሉ። ወላኪን ነገር ግን አናወጣም። ምን ጋኢጥን እግራ በምንጠቀምበት ጊዜ ወበውልን ሽንት ሽንት ስንጠቀም ወነውሜን እንቅልፍም ተኝተን ስንነሳ ግን አናወጣውም። ውዱ አድርገን እናብሳለን፣ ችግር የለም። ኮፎችን ማለት ነው። ጀናባ ከሆነ ግን ሰውየው ተቅበት ስለሚወጅብበት እላ ውሃ መንካት ስላለበት ጫማውን ያወጣል። ኮፉን ማለት ነው ወይም ካልሲዋን ካልሲዋን ገብቷችኋል። ሶስት ቀን ከነለሊት ሶስት ቀን ከነ መጀመሪያውን ካወቃችሁት መጨረሻውን ማወቅ ቀላል። መጀመሪያው መቼ ነው? ቀኑ የሚጀምረው ውዱ ያደርጋል። ስሙ ለምሳሌ አሁን ውዱ አላችሁ አይደል? እሺ አሁን ውዱ አላችሁ። ውዱ ያለው እናንተ ውስጥ ካልሲ የለበሰ ካለ ካፌ ደርሶ ሲመጣ ውዱ ፈታ። ካልሲ ለብሷል። ካፌ ደርሶ ሲመጣ ውዱ ፈታ። ቀጥታ ውዱን አድርጎ እግሩ ላይ ሲደርስ አብሶ መጥቶ መስገድ ብቻ ነው። የሚጀምረው ሰዓቱ መግሪብ ላይ ይጀምራል። ካበሰበት ሰዓት ነው። እዚህ ነዋሪ ከሆነ ነገ መግሪብ ላይ ያልቃል ማለት ነው። ነገ መግሪብ ላይ አንድ ቀን ከነደል ተቀምማ ነገ መግሪብ ላይ ሶን ከሆነ ደግሞ ሁለት ቀን ዘለል ነው መግሪብ ላይ ማለት ነው። የሚጀምረው ምን ሐይሱ ምን ሐይሱ በዳአ ማበስ ከጀመረበት ነው ሰዓቱ የሚጀምር እንጂ ካልሲውን ከለበሰበት አይደለም የሚጀምረው። ማበስ ከጀመረበት ነው እንጂ ካልሱን ከለበሰበት አይደለም የሚጀምረው። ካልሱን የለበሰው ጧት ሊሆን ይችላል። ውዱ አድርጎ ጧት ሊሆን ይችላል፣ ወይ በዙር ሰዓት ለብሶት ሊሆን ይችላል፣ ወይ አስሩን ሊሰግድ ውዱ ካደረገ በኋላ ለብሶት ሊሆን ይችላል። ዋናው መስክ ከጀመረበት ነው ጊዜ የሚጀምረው ሰዓቱ። ኩን ኢዛ ኩና ሰፈርን መንገድ ላይ በምንሆንበት ጊዜ ነብዩ ያዙን ነበር አላን እንጂ እንዳናወጣ ኺፋፈና ጫሞቻችንን ሰላሰተ አያም ሶስት ቀን ወላያሊህነ ከነለሊት ኢላ ሚን ጀናባ ጀናባ የተፈጠረብን እንደሆነ ሲቀር ወላኪን ነገር ግን አናወጣም ነገር ግን አንታዘዝም ነው ወላኪን ሲድረክ ወላኪን ነገር ግን አንታዘዝም ምን ጋኢጥን ሽንት ሰገራ በመጠቀም ሰገራ ስንወጣ ውዱ ውዱ ቢያበላሽም ካልሲያችንን አናወጣም ኹፋችንም አናወጣም ውዱ አድርገን በኩፋችን ላይ እናብሳለን ይል ወበውልን ከሽንትም በኋላ ወነውምን ከእንቅልፍም በኋላ ግን አናወጣቸውም። ህጥበት አያስፈልግም አያስፈልግም እግር መታጠብ ግልጽ ነው አይደል? النسائي والترمذي واللفظ له وابن خزيمة وصححاه ሁለቱ ሰው ነው ብለዋል። ነሳኢም ዘግበውታል፣ ትርሚዚም ዘግበውታል። واللفظ له ቃሉ አረፍተ ነገሩ የማን ነው? የትርሚዚ ነው። له የሚለው ضمير ተውላጠ ስም ቅርብ أقرب المذكور ሆኖ ስም ላይ ነው የምንመልሰው ከሁለቱ ስሞች ወለፍሉ ለሁ አረፍተ ነገሩ የሱ ነው አለ። لهما ቢሆን ኖሮ የነሳኢና የትርምዚ ቢሆን ነበር። له ካለ singular ነው፣ የአንድ ሰው ነው። አረፍተ ነገሩ አረፍተ ነገሩ የሱ ነው አለ። የማን ነው? የትርምዚ ነው። አቅርበል መዝኩር የሆነ እሱ ነው። ማን ነው? ሐራም አይሆንም። ትእዛዛቸው በዋጅብነት አይደለም፣ በሩኸስ እንደውም ሩኸስን መጠቀም አውላ ነው። አንድ ነገር ልንገራችሁ አዲስ አበባም ሄዶ አገራችሁ ስትሄዱ ረካቴን ረካቴን ነው መስገድ ያለባችሁ። አራት አራት አትስገዱ። ጀማዓ እንኳን ብታገኙ ሁለት ሁለት ረካ ስገዱ። ሀዛሁ አውላ እነላሃ ዩሕቡ አዩኸዘ ቢሩኸሲ ነብዩ አለይሂ ሰላቱ ወሰለም አላህ ያግራራው ነገር ሲሰራለት በጣም ያስደስተዋል ነው ያሉት። በቃ ያግራራልን ነገር መቀበል ነው። እንደውም እኮ ሁለት ሁለት ረካ አትስገዱ፣ አራት አራት እንዳትሰግዱ የሚል እኮ አለ። የአይሻ ሀዲስ እንደውም ወስተቀረ ሶላቱ ሰፈሪ አለ ስነይኒ ብላ ነው የተናገረችው። የሰፈር ሶላት በቃ ሁለት ረካ ነው። ከአራት ወደ ሁለት ቀንሶ ሳይሆን እዛው ሁለት ነው ነው የምትለው። መጀመሪያ ዱሮ ዱሮ ሁለት ሁለት ረካ ነበር የሚሰገደው። አገር ቤት አገራችሁ የምትኖሩ ዙሁርን አራት አስሩን አራት አድርጎ አሉና አደገ። የሰፈር ግን እዛው ቀርቷል ነው ያለችው። እንደዛ ከሆነ አራት አድርጎ መስገድ አይቻልም ማለት ነው። የሚገቡ ዑለማዎች አሉ። ራሱ خلاف አለበት። ስለዚህ አውለው رخصة ን ስሩ። በጣም የተግራራ ነገር ዲናችን በጣም ሰምታል። ስለዚህ ኹፍንም እንደዛው رخصة ን ማድረጋችን ጥሩ ነው ነው እንጂ ዋጅብም አይደለም ሩኸስ ሩኸስ ማለት ማግራራት ነው፣ ዋጅብ አይደለም። እሺ ወብኑ ኹዘይማ እብኑ ኹዘይማም ዘግቦታል። ወሰሐሐሁ እብኑ ኹዘይማና እነ ትርሚዚ ሐዲሱ ሰሂህ ነው ብለዋል። وعن علي رضي الله تعالى عنه قال جعل النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም መድበዋል አድርገዋል ሰላተተ አያም ሶስትን ቀን ወለያሊህነ ከነሌሊታቸው ሊልሙሳፊር ለመንገደኛ ወየውመ ወለይለተን አንድ ቀን ከነለሊቱ ሊልሙቂኒ ቤቱ ለሚኖር يعني في المسح ማለትም በማበስ على الخفين ሁለት ጫሞቹ ላይ በማበስ ይህንን ፈቅደዋል። ያ ማለት አንድ ጊዜ አብሶ ይቆያል ማለት አይደለም። ለምሳሌ ለምሳሌ ውዱ አደረክና ከጨረስ ካጠናቀቅክ በኋላ ካልሲህን ለበስ። ይሄ ነው አደራረጉ። ውዱህን ሙሉ በሙሉ አድርገህ ሁለት እግርህ አንድ ቀኝ እግርህን አጥበህ ካልሲህን ብለብስ፣ ግራ እግርህን አጥበህ ካልሲ ብትለብስ አይቻልም አይቻልም። ሁለቱንም ውዱን ከጨረስክ በኋላ ከዛም በኋላ ነው ካልሲ የሚለበት አሁን ጊዜው አይጀምርም። መግሪብ ላይ ስደርስ ውዱ ፈታ ውዱ አደረክና ካልሲን አላወጣሁም አላወለከውም። ውዱን አደረክና አበስክ በጫም ማለት ጊዜው የሚጀምረው ከየት ነው ማለት ነው? ማበስ መርቃት የሚጀምረው ከመግሪብ ትጀምራለህ። መግሪብን ሰገርክና ውዱ ፈታ። አሁንም ካልሲን አታወጣም። ለኢሻ ውዱ ስታደርግ ውዱ አድርገህ አሁንም ማበስ ነው። ለሱብሂም ዝም ብለህ ትተኛለህ ጧት ስትነሳ አሁንም ውዱ አድርገህ በካልሲ ላይ ማበስ ብቻ ነው ግርና ትታጠብ። ጀናባ ሆነ ካደርክ ግን ገላን ትታጠባለህ፣ ይቀራል ማለት ነው። እንደገና እንደገና አዲስ ነው የምትጀምረው። ይሄ ግልጽ ነው። ወዳው እንዴት ወዳ አይ ችግር የለም ውዱ እያለህ ብቻ ልበሳቸው ውዱ እያለህ ብቻ ዳዕሁማ ፈኢን አድኸልቱሁማ ጧሂረተይን ነው ያሉት ውዱ እያለኝ ነው የለበስኳቸው ነው ያሉት مرتبون بايهون شكر يمن ودو يجي الله بيش كالبس منو لخوفو راهي شكر يمن مالس يا ودو انتنا نيا وستهال ستلبسو خوفون ان شاء الله سأفعلو بي أخرجه مسلم مسلم زغبوت الحديث وعن ثوبان وان أقراتين ثوبان رضي الله تعالى عنه قال بعث رسول الله صلى الله عليه وسلم نبيه عليه الصلاة والسلام لاكو ثوبان يمبال الصحابي جنو ثوبان ثوبان يكنى أبا عبد الله بلا كان من أهل من أهل الصلاة كعال الصلاة وشوف عندنا موضع بين مكة والمدينة مدينة أن مكة مكة كلا نتاجر من ينزل بهير ثوان وكيلة من حمير يا حمير بوسان وتبلو عليه ثوبان مبالو لازم رسول الله صلى الله عليه وسلم طول حياتي إدمي لكم ነብዩን ካገኘ ጀምሮ እስኪሞት ድረስ ከነብዩ ጋር ነበር ይህ የታላቅ ሰሃቢ ሙሉ ህይወቱን ከሳቸው ጋር ነው ያሳለፈው ነዘለ ቢሻም ሶሪያ ላይ ኖሯል ثم انتقل الى حمص حمص የምትባለዋ ከተማ ነው የኖረው ሂምስ የምትባለው ከደማስቆ ቀጥላ ያለች የእንትና እንትና ክልል ነው የሶሪያ የራሷ ከተማ ናት ሂምስ እነ ሂምስ እነ ደርዓ እነ ሐለብ የሚባሉት ማለት ነው እሺ ሂምስ ላይ ኖሯል እያለ ተውባል ቃል በአተ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ላኩ ሰርየተን የተወሰኑ ወታደሮችን ላኩ። ሰርያ ጀይሽ ገዝዋ ይለያያል። አህሉ ሲር የሲራ ሊቃውንቶች ምንድን ነው የሚሉት? ሰርያ ማለት ሰርያ ማለት ነብዩ የሌሉበት ዘመቻ ሰርያ ይባላል። ነብዩ ያሉበት ደግሞ ገዝዋ ይባላል ይላሉ። ወይም ሰርያ ማለት ከአምስት ሰዎች እስከ 300 እስከ 400 ድረስ ያሉ ወታደሮች ሰርያ ይባላሉ። ከአራት መቶ እና ከዛ በላይ ያለው ጀይሽ ይባላል። فريا لكم نبي عليه الصلاة والسلام فأمرهم نبي عليه الصلاة والسلام عززواتهم فأمرهم نزهن فريا والتادروت عززواتهم أيمسحوا عند عبدسوا عززواتهم على العصائد بأمامو تشاكو لاي عند عبدسوا عززواتهم يعني الأمائن عصائد مالت أمائن بأمامو تشاكو لاي عند عبدسوا عززواتهم والتساخن بأمامو تشاكو لاي عند عبدسوا عززواتهم يعني الخفاف خفاف مالت تساخن مالت ኺሳስ ማለት በጫሞቻቸውም ላይ እንዳብሱ አዘዟቸው። ትዕዛዙ ለይሰ ውጁበን ውጁብ አይደለም ሩኸስ እንደሆነ ከኋላ ስለምናት አዘዟቸው ማለት ተጠቀሙ ብለው መሯቸው ማለት ነው እንጂ አዘዟቸው አይደለም። አምሩ ሊል ውጁብ የሚፈሰረው ሌላ እስካልመጣ ድረስ ነው። እዚህ ግን ዋጅብ አይደለም። አዘዟቸው ማለት እንደዚህ ተጠቀሙ ብለው አውለው የሚበልጥላቸው ነው ብለው ነገሯቸው። አፋኢ በጥምጣሞቻቸው ላይ እንዳብሱ ማለት ውዱ ሲያደርጉ የግድ ጸጉር መንካት አለበት ማለት አይደለም። ውዱ ስናደርግ ሰውየው ውዱ አድርጎ እጁን ካጠበ በኋላ ለራሱ በጥምጣሙ ላይ ጥምጣሙ እንደዛ አስሮት ከሆነ በዚህ ላይ እንደዛ አድርጎ ማበት ይችላል ማለት ነው። በጥምጣሙ ላይ አደል አፋ በጥምጣሞቻችሁ ላይ አብሱ ማለት ነው። በውዱ ጊዜ ኺፋፍ ማለት ደግሞ ኮፍታችሁን ስታብሱ ደግሞ በጫሞቻችሁ ላይ አብሱ። ሶስት አይነት አስተባበስ አለ ነው አይደል ያለው። አንደኛ ምን ምን ነበር? ሙሉ በሙሉ በጥምጣም ላይ ማበስ አንድ፣ ሙሉ በሙሉ ጸጉሩን ማበስ ሁለት፣ ወይም ደግሞ ሶስተኛው እዚህ ትንሽ አብሶ የቀረውን በዚህ ላይ ማድረግ ሶስቱ ሶስቱም አግባል ሶስቱም አለ። ይቺኛቱን ግን ለም የቁል ቢሃል ጅምሁር ነው የሚሉት አናቱን እንጂ ካስነካ በኋላ የቀረውን በራሱ ላይ ያብስ የሚለውን ጅምሁር ዑለማ አላሉት። ትናንትናው ሐዲስ ላይ ኺላፍ ነግሬያቸዋለሁ። እ እ ችግር የለም ይውደቅ ማበሱን አብስ፣ ከዛም በኋላ ቢወጣ ይውጣ፣ ችግር የለም አይበላሽ ኮፉን ሲያወጣ የኮፉ ውዱ ይበላሻል እንዳለው የራስ ማበሱ ይበላሻል አንልም። እሺ ችግር የለም። يعني الخفاف رواه أحمد وأبو داود وصححه الحاكم صحيح ብሏል وعن عمر رضي الله تعالى عنه موقوفا حديثه موقوف ነው وأنس مرفوعا موقوف ነው موقوف ነው ማለት ምን ማለት ነበር موقوف ነው ማለት ማን ጋር የደረሰ ነው ሰሃብይ ላይ የቀረ ነው መውቁፍ ማለት አን ዑመር ረዲየላሁ ተዓላ አንሁ መውቁፈን ዑመር ላይ ነው ከታች መሐመድ ከከማል ከማል ከጀማል ጀማል ከአህመድ አህመድ ከአብ ከዑመር አለቀ ዑመር ናቸው የተናገሩ። ሐዲስ መውቁፍ ይባላል። መርፉዕ ማለት ደግሞ ከማል ከጀማል ጀማል ከሰዒድ ሰዒድ ከአብደላ አብደላ ከአቡ ሁረይራ አቡ ሁረይራ ከነብዩ ከተባለ ሀዛ መርፉዕ ይባላል። ሀዛ መርፉዕ ይባላል። ምንም መካከል ላይ የወደቀ ሰው ከሌለ ከዑመር ብን አልኸጣብ አንሁ መውቁፈን ሐዲሱ ዑመር ላይ ነው የቀረው። ወአነስ ከአነስ ደግሞ መርፉዓን መርፉዕ ሆኖ ተዘግቧል። አነስ ከነብዩ ይዞ ማለት ነው። እንደዛ ከሆነ መርፉዕ ሆነ። መውቁፍ ቢሆን እንኳ አንድ ሐዲስ ሌላ ቦታ መርፉዕ ካገኘን ምን ይሆናል ሀዲሱ መርፉ ይሆናል ሰ ይሆናል ማለት ነው። ችግር የለም። ወአነስ ከአነስ መርፉዓን ሐዲሱ መርፉ ተደርጎ ተወርሷል። ኢዛ ተወባ አሐዱኩም አሉ ነብዩ አለይሂ ሰላቱ ወሰላም ኢዛ ተወባ አሐዱኩም አንዳችሁ ውዱ ካደረገ ወለቢሰ ኸፈይ ሁለት ጫሞችን ከለበሰ ውዱ አድርጎ ሁለት ጫሞችን ከለበሰ فليمسح عليهما በሁለት ጫሞቹ ላይ ያብስ ብለዋል። ሌላ ጊዜ ውዱ ሲፈታ ጫማዎችን ባይሆን እንዳይወጣ ኢዛ ተወባ አሐዱኩም አንዳችሁ ውዱ ካደረገና ከዛም በኋላ ولبس خفيه ውዱን ከጨረሰ በኋላ ሁለት ኹፎቹን ከለበሰ እግሩን ተራ በተራ እንዳያደርግ ብለናል። ከዛም በኋላ ኹፎቹን ከለበሰ ውዱ ሲፈታ ድጋሜ ውዱ ሲያደርግ فليمسح عليهما በሁለት ጫሞች ላይ ያብስ እንጂ ካልሲውን አውጥቶ ባያጥብ ችግር የለም። ካጠበም ማሻአላ ወላኪን ማበሱ ይደርሳል እና ወልፈል ፊህማ ከነ ካልሲው ይስገድ ወላ ይخلعሁማ እንዳያወጣ እንዳይወልቃቸው ካልሲዎችን ኢንሻአ ከፈለገ ከፈለገ እንዳያወጣ ኢላ ሚን ጀናበትን ኢላ ሚን ጀናበትን ጀናባ ያጋጠመው እንደሆነ እንጂ ጀናባ ካጋጠመው ግን ማውጣት አለበት። የግድ ነው ማውጣቱ። ጀናባ ካላጋጠመው ግን ከነ ካልሲው ይስገድ። ካልፈለገ አውጣ፣ ከፈለገ ግን አው አውልቆ ይስገድ። መፍሁም አለ አይደል? ሀዛ ተዕይ በጣም ዋሂን ዋሂን ዋሂን ለምን እዛ መውሱቅ ሆነው በሶሒሁ ሐዲስ ጋር ይኻለፋል። ይህ ሐዲስ በጣም ሶሒህ ሆኖ ሐዲስ ጋር ይኻለፍ ጫማ እንዳይወጡ ተዋቸው ፈኢኒ አድኸልቱማ ጧሂረተን ብለው ነብዩ አለይሂ ሰላቱ ወሰለም በራሳቸውን የሰገዱት ነብዩ አለይሂ ሰላቱ ወሰለም ከፈለገ ያውጣው የለም እንዳውም አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም ለአላ ነንዚአ ኺፋፈና ጫሞቻችንን እንዳናውጣ አዘውናል ያለው። ስለዚህ መውጣት የለበትም ጫማ ኢንሻአ ከፈለገ አያውጣ ከፈለገ እንጂ አያውጣ የሚለው ይሄ ሐዲስ በጣም ضعيف ነው ሐዲሱ ضعيف ነው ቡኻሪም ضعيف ነው ብለዋል ኢማሙ አህመድ ላይ يعرف ሪጃሉ ሰዎቹ አይታወቅም ነው ያሉት ኢማሙ አህመድ ሰዎቹ ራሱ አይታወቁም ዳረ ቁጥኒ ሐዲሱ በጣም ضعيف ነው ይላል ነወዊ አኢመተ ዑለማ አኢመተ ሙሐዲሲን ተስማምተዋል ضعيف ለመሆኑ ነው ያሉት ሐዲሱ በጣም ضعيف ገብቷችኋል ዋን አቢ በክረ ረዲየላሁ ተዓላ አንሁ ስለዚህ ምን ማለት ነው ከነ ካልሲ ነው እንጂ የሚሰግደው እ ኮፉ ከነ ነው እንጂ የሚሰግደው ኮፉን አያወጣም። ከፈለገ ያውጣ የሚለው እንዳትቀበሉ። ላና ናሂ አይደለችም። የኽለዑሃ ኢንሻ ከፈለገ ያውጣ አሉ። ከፈለገ ያውጣ ከፈለገ ያውጣ። ቀኑ ግን አይቆጠርም። እንደዛ ከሆነ ያውጣ፣ ችግር የለም። ከነካቸው ነው በፈለገ ጊዜ ያውጣ፣ ችግር የለም። ለዛ ከሆነ ትርጉሙ ይቻላል። ወላኪን ከፈለገ ላ የኽለዑሁማ እንዳያወጣ ኢላ ኢዛ ከፈለገ እንጂ እንዳያወጣ ምናምን የሚለውን ነገር አይቀበልም ወላ ያخلعሁማ እንዳያወጣቸው ኢንሻ ከፈለገ ያውጣ ከፈለገ ግን ያውጣ የሚለውን ነገር እንዳትጠቀሙ ከፈለገና ካወጣ ውዱ ይበላሻል ለማበላሸት ካወጣ ያውጣ ግን ላለማበላሸት ዝም ብሎ በኖርማል ያለ ካልስ ለመስገድ ከሆነ ግን እንዳያውጣ ያ ነው ክልክል ወላ ያخلعሁማ የሚባለው ለዛ ከሆነ ተቀባይነት የለውም ኢላ ምን ጀናባ እንጂ ማውጣት አይቻልም አخرجه الدار الدارقطني والحكم وصحه حديث በጣም ضعيف ነው ወአን አቢ በከረ ረዲየላሁ ተዓላ አንሁ አን ነብይ ሰለላሁ ዐለይሂ ወሰለም አባበክር የሚባለው ሰሃቢይ ነው። አባበክር አን ነብይ ሰለላሁ ዐለይሂ ወሰለም አነሁ ረከሰ ሊልሙሳፊር ነብዩ ዐለይሂ ሰላቱ ወሰላም ለመንገደኛ ፈቅደዋል። ሰላተተ አየሙ ለያሊሂነ ሶስት ቀን ከነሌሊቱ ወሊል ሙቂም ለነዋሪ ደግሞ የውመ ወሌለተን አንድ ቀን ከነሌሊቱ ኢዳ ተጠሃረ ውዱ ካደረገ ከለቢሰ ኹፈይ ከዛም በኋላ ጫማውን ከለበሰ ኢዛ ተጠሃረ ውዱ አድርጎ ከለቢሰ ኹፈይ ጫሞችን ለብሰ ከሆነ ሁለተኛ ውዱ ፈትቶ ውዱ ሲያደርግ ጫማው ላይ ነው የሚያብሰው እግሩን እግሩን አጥሚ ማለት ነው አየምት አለይማ በሁለቱ ጫሞች ላይ እንዳብስ ነው ያዟል አፈረጀው ዳረ ቁጥሪ ወሷሐብ ነው ከዘይማ ሐዲስ ሷሂህ ነው እዛ ስለተቀራ ይሄ አስፈልገውም ትንታኔ وعن ابي وعن ابي ابن عماره وعن ابي ابن عماره كابي ابن عماره يتذكرن ابي ابن عماره صحابي انصاري مدني صحابي نو انصاراوي نو مدناوي نو مدناوي سكن مصر قبط نه ينور قال ابن حبان من يلالو صلى القبلتين وده هلتو قبلة يسجد سو وده هلتو قبلة ነብዩ አለይሂ ሰላቱ ወሰላም ወደ ቁርስ በሰገዱበትም ጊዜ ሰግዷል። ወደ ካዕባን በተቀየረ ጊዜ ነበረ። ወለደ ሰለል ቂብለተይን ምን من الصحابي من اصحاب رسول الله صلى الله عليه وسلم الذين صلوا الى القبلتين ወደ ሁለቱ ቂብላ ከሰገዱ ሰሃቦች ውስጥ አንዱ ነበር ማለት ነው። ኡበይ ብኑ አቢ ዒማራ አነሁ እነሆ ቃል ያ ረሱላህ የአላህ መላእክተኛ ሆይ አላቸው ሰሃቢ አምሰሁ አላል ኹፈይን አምሰሁ አለል ኹፈይን በሁለት ጫሞች ላይ ላብስ እንደ ያ አላቸው። قال نعم አዎ አብስ አሉት። قال يوما አንድ ቀን ላብስ አላቸው። قال نعم አዎ አንድ ቀን አብስ አሉት። ቃለ ሁለት ቀን ላብስ አላቸው። قال نعم አዎ ሁለት ቀን አብስ አሉት። قال وثلاثة أيام ሶስት ቀን ስላብስ አላቸው። قال نعم አዎ ሶስት ቀን አብስ አሉት። ወማሽተ እረ የፈለግከውን አብስ አሉት። ከዛም በኋላ አራት እንዲል አዎ አምስት እንዲል አዎ የፈለግከውን አሉት። አኽረጀሁ አቡ ዳውድ ዘግቦታል። ወቃለ ለይሰ ቢልቀውል ሐዲሱ ጠንካራ አይደለም ብለዋል አቡ ዳውድ ራሳቸው። ሐዲሱ ጠንካራ አይደለም፣ በጣም ضعيف ሐዲስ ነው። ይህም ለምን ሰው ሐዲሶች ጋር ለሙሳፊር ሶስት ቀን ለሙቂም ደግሞ አንድ ቀን ከነሌሊቱ ተወስኖ ተገድቦ በሶሒህ ሙተፈቅ ላይ በሆነ ሐዲስ በጣም ሙተዋቲር በሆነ ሐዲስ ተደግፎ የተቀመጠ አለ። ይሄንኛው ያንን ተጋጭቶ ተመጣ። አንድ ነገር ምን ብያችኋለሁ? በጣም ሰው ሐዲስ እያለ ضعيف ሐዲስ ከመጣ መውደቁ ምንም አያጠያይቅም። ሰሂሁን ነው የምናስቀድመው። ሁለት ሰሂህ ሐዲሶች ከመጡ በጣም ጠንካራ አለ፣ ጠንካራ አለ። ጠንካራውን ተውና በጣም ጠንካራውን ይዛለን ማለት ነው። ስለዚህ ይሄ ሐዲሱ እንኳን ضعيف ሆኖና ሰሂህ እንኳን ቢሆን ያንኛው አቅዋ ይሆናል ከዚህ። ስለዚህ ሐዲሱ ضعيف ነው ለሰዲ ቀውይ ጥያቄ አላችሁ? ይበቃናል ኢንሻአላህ። አፎን በጣም ተናምጣ ትከላ ስለሌለ ነው ስለሌለባችሁ ነው። እኛ ግን ስራ ነበር ያው